ما زال السياق الكريم حول النفقات وآدابها وشروطها ونواكدها ባለፉት ሁለት ድርሶች እየቀጠለ እንደመጣው ናፈቃት ገንዘብ ማውጣት በኢስላም ለቅዱስ አላማ ለሃይማኖት በተለይም ገንዘብ ማውጣት ምን ያህል አስፈላጊ እንደሆነ የሚወጣው ገንዘብ ምን አይነት እንደሆነ ለማን ለምን ተብሎ እንደሚወጣ ሲወጣ ደግሞ እሱን ሊያበላሹ የሚችሉትን ነገር ማወቅና መጠንቀቅ እንዳለብን እነዚህና እነዚህን የመሳሰሉ ነገሮችን በመዳሰስ በነፈቃት በገንዘብ አወጣት ፍርአት ላይ ሁለት ድርሶች አሳልፈናል ባለፉት ሁለት ከሚስ ማለት ነው ማያልመጣቸው ብዙ አምንቋቸዋል ዛሬ ማጠቃላዩ አካባቢ ላይ ነው ማለት ነው ሰው ገንዘብ እንደምታቁት የህይወት ደንስር ነው ሰው ያለ ገንዘብ ምድር ላይ መኖር አይችልም ገንዘብ ደግሞ ለአካላችን ማወፈሪያና ማዳበሪያ ብቻ ሳይሆን ለዓላማችን ማሳኪያ መሆን አለበት ገንዘባችን ለምድራዊ ህይወትን ምንመራበት ብትና ምንደሰት ብቻ ሳይሆን ወደዛኛው ዓለም ስንሄድ ስንቅ ሊሆነን ይገባል አለበለዚያ እዚህ ምድር ላይ እስካለን ድረስ መብላት መጠጣት ብቻ ከሆነ አላማችን ከእንስሳትና ከነፍሳት የተለየ አላማ የለንም ማለት ነው ማንኛውም እንስሳት ተጉንዳን ተትል ጀምሮ ተጉዱሁ ዝሆንና ግመል ድረስ ሁሉም ወዳቸውን ሞልተው ያድራሉ ተሯሩት እኛ የሰው ልጆች ግን ከዛ አልፈን የምናገኘውን ገንዘብ ለዘላቂው አለማችን ስንቅ እንዲሆነን ማድረግ መቻል አለብን ማለት ነው ስንኖር ብቻ ሳይሆን ስንሄድም እዛ ምንሄድበት ሀገር እዚህ የሰራ ነውና ያመረትነው ነገር ነው እዛ የሚጠበቀን አነሰም አደገም ማለት ነው እዛ ስንቅ ያላከ ሰው ባዶችን ቢሄድ ምንም ያገኘው ነገር የለም ስለዚህ ገንዘባችንን እንዴት ነው ከስበን የምናፈራው ካፈራን በኋላ ደግሞ ለምን አላማ ነው የምናውለው በምን መልክ ነው የምናስተዳድረው የሚለው ሁሉም ሰው ሊያስብበት ይገባል አንተ ዙላ ቀደማ አብዲን በሚለው ሐዲስን ሰሂህ ይሳሉ አማሊሂ ምን አይነት ተሰበው ወፊማ አንፈቃ አንድ ሰው ስራጥን ቸላ ለማለፍ አራት አበይት ጥያቄዎች መመለስ ይኖርበታል ከነዛ አንደኛው ገንዘብ ነው ገንዘብ አሰበል ሀያት ነውና ያገኛትን ምን ለሳንቲም እንኳን ብትሆን አላህ Subhanahu Wa Ta'ala አንድ ባንድ ከየት እንዳመጣት ይጠይቃል ነገ ማለት ነው እንደገና ያመጣህ በኋላ ደግሞ ለምን እንዳዋልካት እንደዛው ትጠየቃለህ ማለት ነው ብዙዎቻችን ግን ገንዘብን ማግኘትና ጊዜያዊ ስሜታችንን መወጣት እንጂ ገንዘቡ በኸይር ነው በሸር ነው በሐራም ነው በሐላል ነው የሚለው ጥያቄ ትዝ የማይለን ብዙዎች ነን ማለት ነው ካገኘነው በኋላ ደግሞ በገዛ ገንዘቤ ምን የፈለኩትን ማድረግ አለብኝ በማለት ብዙዎቹ ለኸይር ከመዋል ይልቁንስ ለወንጀል ማዋሉን ይመርጣሉ ማለት ነው ይህ ጥፋት ነው ባይገኝ ይሻል ነበረ እንዲህ አይነት ገንዘብ ለጃንም ከሚዳርገን ስለዚህ በገንዘባችን ዙሪያ ምን አይነት አቋም እንዲኖረን እነዚህ ያለፉትና አሁንም ተጨማሪዎቹ አያቶች ጥልቅ የሆኑ መለኮታዊ መመሪያዎችን የሚሰጡ ናቸው ማለት ነው ገንዘባችንን በጥንቃቄ ካልተጠቀምንበት ሊያጠፋን ይችላል ገንዘብ ለሰው ልጆች ታወቁበት ይጠቅማቸዋል ካላወቁበት ያጠፋቸዋል እና ለይሰ ለይሰ عليك هداهم ይላል ነብዩ ነው ኺጣቡ አለይሂ ሰላቱ ወሰላም አንተ ላይ የሰው ልጆችን ቀናውን መንገድ የማል ኃላፊነት የለብህም ይላል እንግዳውሳ እና አለይከ ኢለል በላ መልእክት ማድረስ ብቻ ነው የሥራ ድርሻ ሰዎች ግን በቀጣም ሆነ በተዘዋሪ ሂዳያ የምሰጣቸው ቅንነትን የማስጠብቃቸው እኔ ጌታቸው ነኝ አንተ ግን መልእክት ተነገርክ በኋላ ሚና የለህም ከዛ በኋላ ሰዎች አልሰማንም አላወቅንም እንዳይሉ ብቻ መልእክቴን አድረስ መልእክቴን ካደረስክ በኋላ ተቀበለ አልተቀበለ ያንተ ስራ አይደለም አንተ ላይ ሰዎችን ሂዳያ ወይም ኢማን ማስጠበቅ ኃላፊነት የለብህም ይላቸዋል ነብዩ አለይሂ ሰላቱ ወሰለም እሳቸው የኃላፊነት ከሌለባቸው ከሳቸው በታች ያለው ደግሞ ጭራሹን የለበትም ማለት ነው አይመለከተውም ስለዚህ ይህ የመጣበት ምክንያት ከነፈቃት ጋራ ስለተያያዘ ነው ማለት ነው እንግዲህ ሙእሚኖች ታላ አቅማቸው በትክክል አላማቸውን ስለተረዱ በዛ ወቅት የሚሰሩት ስራ ሁሉ ማንኛውም እንቅስቃሴያቸው ከአላህ ሪዷ ጋራ ያዛምዱት ነበረ ሲናገሩ ለማን ለምን ነው የተናገርኩት ሲያስቡ ለማን ምንድን ነው ያሰብኩት ሲሰሩም ለማን ምንድነው ነው የምሰራው የሚለው ሁሉ ነገር ከአላህ ጋር ጋር ያዛምዱት ነበር ማለት ነው በእخلاص ስለዚህ ነፈቃ አውጡ የሚለው አያት በተደጋጋሚ ገንዘባችሁን ቢመሻሪዕ አልኸይር በኸይር ፕሮጀክቶች ላይ አፍሱ ይህ የሰራ ያመረተ ነው እዛ የሚያገኘው የሚለው አያት በተደጋጋሚ ቅስቀሳ ሲያደርግላቸው ይህንን ባላቅማቸው እንደኛ የተረፈረፈ ገንዘብ አልነበራቸውም ልብሳቸው በአመት አንድ ነጠላ መለወጥ የማይቻልበት ጊዜ ነበረ የሚያነጥፉት ቆዳ የሌላቸው ብዙ ነበሩ እንደዛም ከሆኑ ጋር ያገኙትን ነገር አላህ በሚወደው ለማዋል ይሯሯጡና ይረባረቡ ነበር ማለት ነው ሲያወጡም ደግሞ በቀጥታ ከአላህ በሚወደውና በሚፈቅደው መሆን አለበት በሚለው መርህ ነበረ የሚያወጡት ስለዚህ ያችን የሚያወጧትን ገንዘብ ለመሰሎቻቸው ለአማኞች ከዛም በጣም አላህን ለሚፈሩና በኢባዳ ለተጠመዱ ሰዎች ብቻ ሊያረጉ አሰቡ ማለት ነው እና ሌሎቹ ኢማን የሌላቸው ካፊር ዘመዶች አሏቸው ጎረቤቶች አሏቸው አንዳንዶቹም ደግሞ እንዳሁን በእነሱ ላይ ጉዳት የሚያደርሱም አሉ ስለዚህ በዚህ በኢኮኖሚ የፈርጅ ላይ እነዚህን እምነተ ቢስ የሆኑትን ቢቸገሩም ቢራቡም ዘመዶቻችንም ቢሆኑ ለነሱ መስጠት የለብንም የሚል አቋም ያዙ ማለት ነው እና እነሱ እምነቱን እስካልተቀበሉና እኛ ጋር እስካልተቀላቀሉ ድረስ ለምንድን ነው የኛ ገንዘብ ለነሱ መጠቀሚያ የሚሆነው ስለዚህ ለካፊር ምንም ነገር መስጠት የለብንም የሚል አቋም ያዙ ከኢማናቸው ጥንካሬ መሰረት ወንድሙ ይኖራል እህቱ ይኖራል ደካሞች እና እስካልሰለምክ ድረስ አይመለከተኝም ይሏቸው ነበር ማለት ይህም በሚሉ ጊዜ አላህ Subhanahu Wa Ta'ala አህከሙል ሐኪሚን ነውና ነፍቃትን ከእምነት ጋራ አታያይዙታል አለ ካላመንክ በስተቀር አረጋህም ወገኖቻችሁን ጎረቤቶቻችሁን ደካሞቹን ማትፈቅዷቸው ከሆነ እኮ እምነቱን ራሱ የነሱ ተጽኖ እንትን ማሳረፍ ያደረጋችሁት ማለት ነው የእናንተን እርዳታ ለማገኘት ብለው አንገት በላይ ሊሰልሙ ነው እንደዛ አይነት ተጽኖ አታድርጉ ለይሳ ከውዳው ሁዳሁም እናንተ ደካሞች እርዳታ የሚገባቸው እስከሆኑ ድረስ እርዷቸው ዘመዶቻችሁ ጎረቤቶቻችሁ እስከሆኑ ድረስ ምናልባት በጥሩ ሁኔታ ስትቀርቧቸው ስትሉላቸው እነሱም አመለካከታቸው እየለዘበ ሊመጣ ይችላል ግን እናንተ አንተ ካፊር እስከሆንክ ድረስ ብለህ በር ተዘጋህበት ቂም ነው የሚያዝለው ማለት ነው የበለጠ የራቀ ይሄዳል እንጂ እነዛ አረመኔዎች የእነሱን አመለካከት ካልተቀበለ በስተቀር ሰው ሰው አይመስላቸውም የሚል ነገር ይዘው እንደገና እነሱም ተሐቅ እየራቁ ነው የሚሄዱ ጥላቻ ያደረባቸው ስለዚህ አመኑም አላመኑም ሰዎች ችግረኞች እስከሆኑ ድረስ ዘመዶቻቸው ጎረቤቶቻቸውን እርዷቸው እንደሚስኪን ምስኪን አላህ Subhanahu Wa Ta'ala ስጧቸው ምንም ችግር የለም ምክንያቱም ሂዳያ በእናንተ አላፊነት ላይ አልተጣለም ሰውን በውድም በግድም እንደምንም አዋክበር እጅን ጠምዛ አሳምነው አልተባልኩም ታይክራ ሲድን ታውን ቀደም አልፏልና ማለት ነው ሰዎችን አታስጠንቋቸው ተጽኖ አታሳርፉባቸው የራበው የደከመው ሰው በስፋላው ታሰለምክ በስተቀር እኔ አልረዳህም ታልከው ለኔ ዝም ብሎ ለማስመሰል ሰለም ያለው ሊል ይችላል ማለት ነው እንደገና ደግሞ በአቋሙ ተጸናም ጥላቻውና ቅራኔው በማከላቸው እየከረረ ይመጣል ማለት ነው ይሄ መሆን የለበትምና በነፈቃ ዙሪያ ተጽኖ አታድርጉ ባይሽቱ ላይ ችግረኞች እስከሆኑ ድረስ እርዳታ የሚገባቸው ከሆኑ ስጧቸው ለነሱም ቢሆን ይላል የግን ተራ ምጽዋትን ማለት ነው መደበኛ ዘካትን ሳይሆን ዘካተል አምዋል ያው አላህ Subhanahu Wa Ta'ala በግልጽ አስቀምጦታል ሱረቱ ተውባ ላይ انما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم በሚለው አያት ስምንት ቡድኖችን ጠቅሷል ለነሱ ነው የሚገባቸው ማለት ነው በሌላውም ሰደቃ ቢሆን አውላውያ ያለው ቅድሚያ የሚሰጠው ምንጊዜም ሙስሊም የሆነው ሙእሚን ወገንህ ነው ግን ሙሉ በሙሉ ለሌላ እምነት ላልተቀበለ ሰው ጭራሽ እንድጉራሽ ማልሰጥም የሚል አቋም መያዝ አግባብ አይደለም እነዛንም ሰዎች ቢሆን እርዷቸው ምንም ችግር የለውም በማለት ፍቃድ ሰጠ ማለት ነው ወላኪን አላህ يهدي من يشاء አላህ ግን ከሰዎች መካከል የፈለገውን ሰው ወደ ቀናው መንገድ ይመራዋል እናንተ ረዳችሁትም አረዳችሁትም አላህ ለሂዳያ ያጨውን ሰው ማምጣቱ አይቀርም አላህ ያላደለው ደግሞ እናንተ ተጽኖ ብታረጉበት ታሰለምኩ በስተቀር አረጋህን ብትሉ ይፋ ታስተምሩታላችሁ እንጂ ከአላህ ሂዳያ ካልመጣለት በስተቀር ተልቡ ሊያምን አይችልም አለ ማለት ነው ስለዚህ ሂዳያ የሚለው ታውን ቀደም ያው አልፋል በተደጋጋሚ ሁለት መልክ አለው ሂዳየተ ዲላላና ሂዳየተ ተውፊቅ የሚባል ማዕና ይኖረዋል ማለት ነው ሂዳያ ከድል ማለት ሰዎችን አጣጣ ማሳየት ማለት ነው ይሄን ከምታረግ ይሄን ብታረግ ይሻላል በዚህ ከምትሄድ በዚህ ብትሄድ ይመረጥልሃል ብሎ ሰዎችን የሚበጀውን አጣጣ ማሳየት የሂዳያ ከድል ይባላል ማለት ነው መንገድ መጠቆም ይሄ ማንንም ሰው ሊያረገው የሚችል ነገር ነው ነብዩ ሆኑ ሌሎች አለይሂ ሰላቱ ወሰላም ዱዓተል ኸይር የተባሉ ሁሉ ሂዳያ ተዲላላ መስመር አቅጣጫ የማሳየት ሚና አላቸው ማለት ነው ለይሳ አለይከ ሁዳሁም የሚለው ግን ሂዳየተ ተውፊቅ የሚለው ሁለተኛው ላይ ነው ማለት ነው ሰዎችን ትክክለኛውን የመዳኛ መንገድ ልታስጠብጣቸው አትችልም ልትነግራቸው ትችላለህ ነዲና እንደላህ الاسلام ነጃ መውጣት ከፈለግ እስላም ነው ዲን ነጃ የሚያወጣ ዲን ብሎ መናገርና ማስተማር ማንም ሰው ይችላል ማለት ነው ግን ያንን እስላም ልክ እንደ እንትውን እንደ አንስታ ልታጎርፈውና ልታስጠው አትችልም ሂዳ ያንን ሊያረግ የሚችለው አላህ ነው ማለት ነው ስለዚህ አንድ ቦታ ላይ አሁን ያው እንደሚለው ለይሳ አለይከ ሁዳሁም ኢላል ሰዎችን አንተን ሂዳያ ልሰጣቸው ቅናቻ ልታጨምርላቸው አትችልም ይላል ሌላ ቦታ ደግሞ ኢነከ ለተዲ ኢላ ሲራጥ ሙስተቂም አንተ ተከታዮችን ወደ ቀጥተኛው መንገድ ትመራቸዋለህ ይላል በእርግጥ ያው ሰላመልቀስም አክዶ ማለት ነው ስለዚህ ትችላለህ የሚለው መንገድ ማመላከት መጠቆም ትችላለህ ማለት ነው ይሄ ነብዩ ሆነ ሌላውም ዳያ በሙሉ ኸይሩ በዛ አቅጣጫ ነው አላህ የሚወደው ይሄን ነው ብሎ ማሳየትና መጠቆም ማስተባበር ይችላል ያንን ደግሞ የተባለውን ኸይር በቀጥታ ሰውየው እንዲውጠውና እንዲስማማው ለማድረግ ከሆነ ግን አላህ አልአዚም ብቻ እንጂ ማንም አይችልም ነብይም ለልጁም ለሚስቱም አይችልም ነብዩላህ ነው እነሉት እንዲያጣታቸው ሁሉ ማለት ነው አላህ ሄደ ያልሰጠውን ሰው ማንም አያቀነው አስር ጊዜ ብታባብለው ገንዘብ ብትሰጠው ብታስፈራራው ብትደበድበው አላህ ሄደ ያልሰጠውን ሰው ማንም ሊያቃነው አይችልም ማለት ነው ማግባባትና መሞከር አቅጣጫ ማሳየት ግን ትችላለህ በዚህ መልክ ነው መወሰድ ያለበት ولكن الله يهدي من يشاء ማለት يرشد ويوفق من يشاء للإيمان والتقوى የሻለትን ሰው ለእምነትና ለጥንቁቅነት አላህ Subhanahu Wa Ta'ala ያድለዋል ሰዎች ግን ይሄን ማድረግ አይችሉም ማለት ነው ስለዚህ ሸቃዋ የሚያብሱ አሉ ሳዳ የሚያላብሱ አሉ እያሉ የሰዎችን የሚያጃጅሉ አሉ ይህ ሰዎች ዘሌ ትልቅ ሸፍ ናቸው ታዋቂ ናቸው ኩኑ ከማሸቱም ከተባሉት ናቸው እሳቸው የወደዱ እሳቸውን የዘየረ እሳቸውን ሀደመ ምንም ችግር የለው ማንስተው እንደቋስ ጀነት ይጨምሩታል ብለው የሚያስቡ ጅሎች አሉ ይህ ማለት ከነብዩ ይበልጣሉ እነዛ ሰዎች ማለት ነው አላህ ለይሰ አለይከ ወዲያውም ሰይደል አወሊን ወልአኺሪን አንተ ሰዎችን የማቅናትና የማስተካከል ሚና የለህም በዚህ ጉዳይ የሚያገባህ ነገር የለም ወላኪን الله መየሻ ይስቴር የስልጣን ናት ሂዳያ ማላበስ ወይም ሸቀዋ ማበስ የአላህ ስራ እንጂ የፍጡር አይደለም እያለ አላህ ሰዎች ግን አንዱን ተራሰው አንስተው ሰማይ በማውጣት እሱ ታለምን ችግር አለ የሳቸው ሀሪማ የረጀተ እንደውን جہነም አይነካው እስከ ማለት የሚባልጉ አሉ ማለት ነው የዛ አይነት አሉ በኋላ ሰለባ እንዳንሆንም ይጠቁመናል ይህ አያት ማለት ነው ሂዳያ በአላህ እጅ ነው አንተ ግን ሰዎችን በኸይር ማስተባበር መሞከር አለብህ ሰበብ አላህ ያድርግ ይችላልና ማለት ነው ወማ ተንፊቁ ምን ኸይሪን እና በነፈቃ ሲያቅ ላይ ስለሆነ የመጣው አሁንም ወደዛ ወደ ነበረበት ርሱ በመመለስ የነፈቃውን ጉዳይ እንደገና አወሳለን ማለት ነው ወማ ተንፊቁ ምን ኸይሪን ማለት እዚ ላይ ሚማሊን ማለት ነው خير مال ን ብዙ ጊዜ خير ይለዋል አላህ ወይ ነው ለሁብል ኸይር ለሸዲድ እንደሚለው እና ገንዘብን የምታወጡ ከሆናችሁ የምታወጡት ገንዘብ فلأنفسكم። ያ ጥቅሙ ዙሮ ተመልሶ ወደ እናንተ ነው የሚመጣው ይላል ሰዎች ምጽዋት ስጡ ሰደቃ ስጡ ሲባሉ ይከብዳቸዋል ለምን ለፍተው ደክሞ ያፈሩትን ገንዘባቸውን ለማንም በዘኔ አሳልፈስጥ ማለት ስለሚመስላቸው ማለት ነው ገንዘቡ ከወጣ በገበያ ከሆነ ያተርፈኛል ሆኖ ነው ሰው ገንዘቡን የሚያወጣው ምን ብሎ መስጠት ከሆነ ግን ታስታውጣው ታስታውጣው እየተቀነሰ ያለከ ይሄድና ባዶ እጅን ቀራለህ የሚል ስጋት ይኖርብሃል ማለት ነው ሰይጣንም በዛ ወይ ሰይጣኑ የይዱኩም ፈቅር እንዳለው ተናንትና ግን አላህ Subhanahu Wa Ta'ala ጋራ ሙአመላ መሆኑን ያወቁ ሰዎች ለአላህ ብለው የሚሰጡት ነገር ለጊዜው ተጠቃሚው ምስኪኑ ይሁን እንጂ በዙሮ ተመልሶ ግን ለሰጪው ነው የሚሆነው ይላል አላህ Subhanahu Wa Ta'ala ላንተ ለራስህ ነው ስንቅ መላክህ ነው ማለት ነው አንድ ምስኪን የተራበ የታረዘ የከመሰው ሰው አግኝተህ የታጠፈውን አንጀት በምታቃና የተቃጠለውን አንጀት በምታረስበት ጊዜ በጊዜው የተጠቀመው ምስኪኑ ነው አንተ ግን በዛች ውጤት ነጋህ ወጀማተኩን በላይ እንዲኖርህ እዚህ ዱንያ ላይ እዚሁ ማንም ዱርዬ ተቀራስሞት ነው የሚቀረው ማለት ነው እዛ ስተርክን ለአላህ ብለህ የሰጣት ነገር አትጭ ብላ የምትጠብቀህ አላህ ፊት ማለት ነው ስለዚህ አንተ እዚህ የፈለቀውን ገንዘብ ከምረህና አካብተ ኢማራው ሰያራው ሁሉ ነገር ተከምሮ ቢወድ ተሞተ በኋላ አንድ ቀን አታድርም እዛ ቤት ወደ ወስደው እዛ የጉድጓድ ማለት ነው እዛ ከዛ በኋላ ለሚያጋጥምህ ነገር ፍንቅ አሁን የወረወርካት ነገር ናት ያቺ ለራስህ ናት ምስኪኑ አይደለም የሚጠቀመው እሱ ስንቅ ተሸካሚ ነው ላንተ አድርስልኝ ብለህ እዛ ቦታ በሱቅ ካሻ ነው እንትን ያለህ እንጂ እሱ አይደለም ተጠቃሚ በሐቂቃ ፈሊ አንፉሲኩም እናንተ መጥዋቾች ራሳችሁ የምትጠቀሙበትና አለይታችሁ ነው እዛ የምጠብቃችሁ ስንቃችሁ ስለሆነ ይሄንን ሂሳብ ውስጥ አርጋችሁ አውጡ ስለዚህ ይሄን ግንዛቤ ያለው ሰው ሰደቃ ለመስጠት ወደ ኋላ አይልም ምክንያቱም ለኔ ነው ብሎ ነው እና የሚያስበው ማለት ነው ለምሳሌ አሁን ኢጃዛ ሲሄዱ ሰዎች አሁን ኢጃዛ ሰሞን ነው ወደ አውሮፓ ወደ አሜሪካ ምን ይቆርፋሉ አረቦች አይደለም እንዴ አመት ያጠራቀሙትን ገንዘብ በሙሉ ያሐውላሉ እዛ እዛ ሲሄዱ እንዳይቸግራቸው ማለት ነው በባንክ ይታወላል አይደለም እንዴ መላእክት ነው እዛ የሚታወለው ለምን እዛ ሄደህ ብትረብም ሰው የለም እና አስቀድሞ ያሐወለ ከሆነ ቆርጦ ይሄዳል እዛ እንደፈለገ ጨፍሮ ይመጣል ማለት ነው ታዛ ታላከሳ ምንም የለውም ማለት ነው አከራ ማለት እንደዛ ነው ዛሬ ዘም ምትወረውራት ትንሿ አንዲት ሪያል ሁለት ሪያል የምትላት ትንሿ ነገር ሷና ትልቁ ንብረት ላንተ የምትሆን ማንም ሌባ የማይወስዳት ማንም ሊወርሳት የማይችል ያንተ ገንዘብ ማለት ያቺ ለሚስኪን የምትወረውራት ናት ስለዚህ አሁን ለጊዜው ሚስኪን እጅ ላይ ነው የምትወርቀው ነገር ግን ዙራ አንተ ዘንድ ነው የምትመጣውና ለራሳችሁ ነው ያንን ነገር ግንዛቤ ውስጥ አግብታችሁ በዚህ ስሜት ነው ማውጣት ያለባችሁ ይላል ግን በዚህ ውጤት የሚበቃው ደግሞ ወማቱን ፊቁና ኢለብቲራ ወጅላ የአላህን ሪዳ ፈልጋችሁ እንጂ ማውጣት ደግሞ የለባችሁም እዛ ተከማይቶ ይጠብቃል የተባለው ለአላህ ብለ በእخلاص ፈርታት ከሆነ ነው ማለት ነው እንዳለፈው ያው ለጥማ ለሪያ ለምን ለአዳ ብለ ከሆነ ያወጣው እሱ ከላ አልፈም እዙ ቀርቷል ማለት ነው ለውሊ ለይስሙሊ ለጉራ ለዝና መግዣ ብለ ከሆነ እሱ ተሁለት ያጣ ነው ወይ ገንዘብ አልዳነም ወይም ደግሞ እዛ ቦታ አልሄደም መሐከል ተጠልፎ ቀርቷል ማለት ነው በሰይጣን ስለዚህ የምታወጡት ገንዘብ አሁንም ደግሜ የማስጠነቅቃችሁ ኢንደብቲራ ወጅላ ትንሽም ሆነ ትልቅም ሆነ የአላህን ሪባ የአላህን ፊት ለማስደሰት ብላችሁ ነው ማውጣት ያለባችሁ በዛ ስሜት ካወጣችኋት ያወጣችኋት ነገር አበደን አትጠፋም አላህ ካዘና ውስጥ ቁጭ ብላ ትጠብቃችኋለች ይላል አላህ Subhanahu Wa Ta'ala ወማ ትንፊቁ ሚን ኸይር አሁንም ከገንዘብ የምታወጡት ደግሜ ያረጋግጥላችኋለሁ ይወፈ ኢለይኩም ወደ እናንተው ሙሉ ሆኖ አንድ ነገርም ሳይቀነስ ሳይሸረፍ ሙሉ በሙሉ ይመለስላችኋል ይላል አላህ Subhanahu Wa Ta'ala ለዚህ ነው ዋቅሪዱ አቀርዶን ሐሰና የሚለው ማን ይቅሪዱ غير عديم ولا ظلوم ይላል እና ማን ነው ላላጣ ለባለጸጋ የሚያበድር ለማይከዳ ለማይበድል ሰው የሚያውስ ይላል ማለት ነው ማለት ራሱን እንደዳ አድርጎ ለኔ ብላችሁ ያወጣችሁት ይሄ ይከዳናል ይቀማናል ብላችሁ አትስጉ ወትሮውንም ተቸግሬ አይደለም የወሰርኩባችሁ ለእናንተው ስል ነው ዛማጣቁት ዓለም ላይ ችግር ላይ እንዳትወርቁ ብዬ እና እኔ ካዘን አስቀምጦ ያልኳቸው ያልቸገረውንና የማይከዳውን ታማኙን ተበዳሪ ማን ነው የሚያበድረው ይላል ራሱን እንደ ተበዳሪ አድርጎ ማለት ነው በዚህ መልክ ካበደራችሁ ይወጣ ኢለይኩም የፈጣችሁት ነገር አንዲት ሚሊ ነገር ሳትሸረፍ እንዳውም ጨምሮ ዳብሮ መልሶ ወደ ይመጣል ይላል ወአንቱም ላቱዙለሙን ምን ኡጁሪኩም ከምንዳችሁ ቅንጣት አይጎደልባችሁም ሙሉ በሙሉ ያስቀመጣችኋትን ነገ በጣም አስፈላጊ በሆነው ቦታ ላይ መልሼ አስረክባችኋለሁ ይላል ስለዚህ በዚህ ስሜት ነፈቃችንን በሚገባ ለመወጣት መሞከር እንዳለብን እያስታወስ ለአፍታ አረፍት እናረጋለን وصلى الله وسلم على النبي وعلى اله وعلى رسول الله صلى الله عليه وآله وسلم እና የነፍቃን በተመለከተ ሰዎች ያው ንጹህ ገንዘባቸውን ለአላህ ብለው ማውጣት እንዳለባቸው ለሪያ ለሱምዓ ሳይሆን የጌታን ርዱ አለማግኘት ብለው ማውጣት እንደሚገባቸው በተደጋጋሚ ተገልጿል ማለት ነው ይህ ሲባል ግን የምትሰጠው ወገን ግድ አማኝ መሆን አለበት ውልድ ሷሊህ መሆን አለበት ብለ ደግሞ አቋም መያዝ የለብህም በዚህ ሳቢያ ሰዎች ላይ ተጽዕኖ እንዳታሳርፍ የተቸገሩ ሰዎች እምነታቸው ምንም ይሁን ምን ችግረኛ በመሆናቸው ብቻ ልትረዷቸው ትችላላችሁ አውላው የሚመረጠው ሙእሚን መሆኑ ቢሆንም እንኳን ነው ላይ አንድ ሐዲስን ሰህ አለ ነው አንድ ቀን ተነሳና ዛሬ ሰደቃ መስጠት አለብኝ የሆነ ገንዘብ በከረጢት ቋጥሮ ሄደ ምስኪን ፍለጋ ወደ ከተማ ገባ ሲገባ ሸርሙጣ አገኘ ሸርሙጣ እንግዲህ በር ላይ ቆማ ደንበኛ ይመጣል እያለች ትጠብቃለች አሁን እሱ ሌላ ሰው በአካባቢ አልተገኘምና እሷን ሴት ይገውን አልባ ይርዋት ይሆናል ቸግሯት ይሆናል ዝበር ላይ የቆመችው አለና አያቅም ለምን እንደቆመች ይችን ራትውንሽ ብሎ ሰጣት ማለት ነው ያነ በአካባቢ የሚታዘቡ ሰዎች ባሻጋሪ ሰደቃ ስትቀበል ሲያዲያች ሸርሙጣ ትስድቀ ለይለታ አላዛኒያ አሉ ዛሬስ ደግሞ ለ ለሸርሙጣ ሰደቃ የሚያድል ሰው አየን ብለው ተችት ይሆነ ማለት ነው እንደገና ይህን ሲሰማ ተሰጣት በኋላ እንግዲህ አንቺ ማለት አይችልም ወስደዋለች እና እኔ ሶደቃን ጥሩ ቦታ አላህ በሚወደው ቦታ አስቀምጣለሁ ብዬ ነበረ አንዴ ሆነብኝ በቃ አልহামዱሊላህ አላ ኩሊ ሐላል አላህ የሻው ነው የሚሆነው ግን እኔ ሶደቃዬ አረካም ያለ ቦታው ነው እና የወደቁ የወደቀው ሌላ ፍራንኮ ሲጄ የተሻለ ቦታ ላይ ማዋል አለብኝ አለና እንደገና ሌላ ገንዘብ ይዞ በቦርሳው ቀጠለ ወደ ሰፈር ማለት ነው ሲሄድ ደግሞ አሁን ምን አገኘ አንድ ሀብታም ግን ጨባጣ የሆነ ስስታም ሰው አጋጠመው በጣም ስስታም ከመሆኑ የተነሳ ለራሱ ጎስቋላ ነው የሀብታም ልብስ አለበሰም እና ጎፈፍ ብሎ ተጎሳቅሎ ሲያገኘው አይ ደንበኛውን ዲሃውን አገኘው ሳለና ለሱ ሰጠው ማለት ነው መላይ ላለው ሰውዬ አሁንም በአካባቢ ያሉ ሰዎች ዛሬ ደግሞ ለሀብታም ሆነ ሰደቃ የሚሰጠው ብለው ሳቁበት ማለት ነው አሁንም ሰውየው አዘናል እኔ ለምስኪን እሰጣለሁ እያልኩ ገንዘቤን በቃ የማይገባ ቦታ እየጣልኩኝ ምንም አይደለም አላህ የሻው ነው የሚሆነው አሁንም ደግሞ ቀጋ ማውጣት አለብኝ አለና ሌላ ሶስተኛ ገንዘብ ይዞ መጣና እንዲሁ በከተ በሰፈር ሲዟዟር ምን አገኘ ኪታው ላይ ሌባውን አገኘው ማለት ነው እና እንደውም ሳይወልቅበት ጥሩ ቀድሞ ሰጠው እሱ ሲሰጠው ደግሞ ዛሬ ደግሞ ለመጥላት ይወጭ ሆነ ሰደቃም ይሰጠው ብለው ሳቁበት ማለት ነው ጊዜ ቤቱ ገባና አዘነ የሚያረገው ግራ ገባው እና ምንድን ነው ይሄ ነገር አለ اللهم لك الحمد على زانيا وعلى الغني وعلى السارق ሁሉንም አንተ ሽተህ ነው እና ያደረከው ምስጋና ላንተ ይገባ ምንም አይደለም ማለት ያኔ አላህ Subhanahu Wa Ta'ala ለሱ ወይ ምን መላእክት ላከለት እንግዲህ በመናሙ ሊሆን ይችላል ወይ በዘመኑ በአካባቢው ነብይ ካለ በሷ ማካይነት ሊሆን ይችላል እና ሰደቃ ሁሉም መቅቡል ሆኗል የሚል መግለጫ መጣ ተረበል ዓለሚን ማለት ነው ለምን ይሄ ለአላህ ብለህ ነው አንተ የፈጠረው ተጠቃሚው ማንም ይሁን ማን አንተ መጀመሪያ የአላህን ውዴታ ልታገኝ ነውና የተሰማራው ለዚህ ለኔ ብለህ እስከፈጠ ድረስ ተቀባው ማንም ይሁን ማን በኔ በኩል እዳ ይከፈላል ችግር የለም የሚል የመልስ መጣለት ማለት ነው እና ከነ ምክንያቱም ገለጠለት ለዛኛው ለዛ ለዝሞተኛው የሰጣት ምናልባት እሷ ለመጥፎ ስራ ፍላጎት ኑሮ ሳይሆን የደሃ የጎስቋላ ልጅ ሆነና የሚያስተዳድራት ስለሌለ ጨንቋት የምትልሰው የምትቀምሰው አታ ይሆናል በረንዳ ላይ ቁማ ሰው የምትጠብቀው ስለዚህ ገንዘብ ካገኘች ምን ያደርግልኛል ብላ በዚህ ባንተ ሰደቃ ምክንያት ከዛ ተመጥፎ ስራ የተወሰነ ጊዜ እንኳን ልትታቀብ ትችላለች አላህ Subhanahu Wa የቸገረው ሰው ሲቸግረው ክብሩን ራሱን ይሸጣል አይደለም ስለዚህ ገንዘብ በማገኘቷ ያመጥፎ ፍራዋን ተታ አላህ በዚህ ምክንያት አፋፍ ሊሰጣት ይችላል ጥሩ ረርታታል አላህ Subhanahu Wa Ta'ala እንደገና ደግሞ ሀብታሙ ሰውዬ ሀብታም እንደመሆኑ ለወገን መርዳት ነበረበት ኃላፊነቱን የመወጣት ነበረበት ራይ ማድረግ ነበረበት እሱ ግን ለሌሎች ችግረኞች መርዳቱ ቀርቶ ራሱን መርዳት አቅቶታል ብርቶ የጎተተ ነው የሚሄደው ስለዚህ አንተ ይሄንን ገንዘብ ሰደቃ ብለህ ለአላህ ብለህ ስትሰጠው ኮርስ ሊወድለት ይችላል ለሰዎች ለካ ለችግረኛ እንደዚህ ይሰጣሉ ማለት ነው ይረዳሉ ማለት ነው እኔ ታዲያ ገንዘብ አለኝ አይደለም እንዴ ለምንድን ነው የማልሰራው የሚል ስሜት ዘራበት ይሆናል አላህ Subhanahu Wa Ta'ala ኮርስ ነው ይሄ ለራሱ አንዳንድ ሰው ሙገፈል ነው ይሄ በቁሙ እየሄደ የሚተኛ ሰው አለ ኃላፊነቱን የሚዘነጋ ሰው አለ ሌላው አላህ የወፈቀው ኸይር ሲሰራ ሲያይ እኔም እኮ እንደዚህ ሰውዬ መስራት ይችላለሁኝ ለምን ነው ማልሰራዊልና ራሱ እንደገና ያነቃል ማለት ነው በዛ ሊጠቅመው ይችላል አላለ ሌባው ደግሞ እንደውም ይልሰው የሚቀምሰው አጥቶ ስራ አጥቶ ይሆናል ሊራ ባላስተኛው ብሎ የሚሞጠልፈው በየመንገዱ ይሄደ ስለዚህ የገንዘብ ካገኘ ካሁን በኋላ ይችን ገንዘብ ይዤ ወደ ስራ መግባት አለብኝ ራሴን ማቋቋም አለብኝ ብሎ ለኸይር መነሻ ይችላል ትችላለች ገንዘብ እና ሁሉም ጥሩ አድርጋ ለኔ ብለህ ተሰራ ድረስ ምንም ችግር የለም ብሎ መልፈተው ይላል ማለት ነው ስለዚህ ማንንም ሰው አላህ ፍጡሮችን መመርመር ያለበት እሱ ነው እኛ ግን ገሬ ምንድነው የትገባል ምን ይወጣል አሉ ኸይር ለመስራት ከፈለግ ከማንም ጋራ ኸይር መስራት ይቻላል ማለት ነው ሸረኞች ጋራ በሸር ስራቸው ነው መቀላቀል የሌለብህ እንጂ አንተ ኸይር ነገር ምሳሌ ሆነ ብታሳያቸው ኸይር ብትረዳቸው ያንተ ተግባርና እንቅስቃሴ ራሱ እንደዛ አይነት ደግ ሰዎች አሉ ለምን እነሱ እንደነሱ አልሆንም የሚል መልእክት ያስተላልፋልና በዚህ መልክ ማንም ሰው ቢጠቀምበት ሰደቃ ችግር የለውም ማን የለየለት ወንጀለኛ መሆኑን ካወቅ እርግጥ አትረዳው ማስተባበረው ግን ምናልባት እና ተገንዘብ የምታወጡት ለኔ ብላችሁ ይላል አላህ ተጠቃሚው ማንም ይሆን ማን ይወፈ ኢለይኩም መጀመሪያ ገንዘቡ በእኔ ስም ነውና የወጣው እነሱ ደቀተ ተቀረው አላ የዲ الرحمن قبل ان تقع على يد الفقراء የሚል ሐዲስም አለ ማለት ነው ለአላህ ብለህ የምታወጣት ንጹህ ሰደቃ ምጽዋት ካለች መጀመሪያ አቅርዙላህ ነውና ያለው እኔ እጅ ላይ ነው የምታርፈው ይላል ለኔ ለኔ ሰጠው ከዛ በኋላ በኔ እጅ ላይ አልፎ ነው ለሚስኪኑ የሚደርሰው ያስተሆነ ድረስ ተጠያቂው እኔ ነኝ ተጠቃሚው ማንም ይሁን ማን ወፈ ኢለይኩም ያ የሰጣችሁት ገንዘብ ዋጋ ወረታው በእኔ በኩል ይከፈላችኋል ወአንቱም ላቱ ዝለሙን ሲከፈላችሁም ደግሞ ሙሉ በሙሉ ነው አንድ ቅንጣትም ነገር አይጎልባችሁም በማለት አላህ Subhanahu Wa Ta'ala ለሱ ብለው ያወጡ ሰዎችን ምንጊዜም ወረታቸውን እንደሚከፍላቸው አረጋገጠላቸው ማለት ነው ይህ እንግዲህ በአጠቃላይ መልኩ ነው ግን የሚመረጠውና የሚበልጠው ለነማን መስጠት እንደሆነ የሚቀጥለው አያት እንደገና ይመለከተዋል للفقراء الذين احصروا في سبيل الله እና ምጽዋታችሁ ግን ብዙ ጊዜ ያው ማተኮር ያለበት ለችግረኞች ነው ይላል እነዛ ችግረኞች ዝም ብሎ ማንም ችግረኛ ሳይሆን الذين احصروا في سبيل الله በአላህ መንገድ ላይ የታገቱ የሆኑ ይላል ማለት ነው በአላህ መንገድ ላይ የታገቱ ማለት በዲን ስራ የተጠመዱ ማለት ነው እንደናንተው በግል ህይወታቸው ተንቀሳቅሰው ገንዘብ ማፍራትና መኖር ይችላሉ ግን የኔ ኃላፊነት ስለተጫነባቸው የዲን ስራ ስለሚያባትላቸው በዱንያ ላይ ያላቸው ሚና ውስን ይሆናል ማለት ነው ወይ ጨርሶ ይጠፋል እና ወስሩ في سبيل الله በአላህ መንገድ ላይ አሁን በኢባዳ ላይ በግል ኢባዳ ላይ ነው ኋላ ደግሞ አምር ቢል ማሩፍ ነው ያንን ሙንከረው ከዛ ደግሞ ታሊም ነው የተለያዩ ህይወታቸውን ጊዜያቸውን በሙሉ በዲን ስራ ላይ የጠመዱ ሰዎች ይኖራሉ ማለት ነው እነዛ ሰዎች እንግዲህ እንደናንተ መኖር እየቻሉ በዚህ በእኔ መንገር ላይ በመጠመዳቸው ለችግር ሊጋለጡ ይችላሉ በዛ ሳቢያ ምናልባት ራሳቸው በተሰባቸው ምልክት የሚቀምሱት ካጡ እኛ ስለምንዲያችን ነው ለምን ልጆችን አላሳድግም ብሎ የድኑን ስራ ትቶ ወደላ ሊሄድ ይችላል ማለት ነው ያ እንዳይሆን ባዲን ስራ ላይ ለተጠመዱ ሰዎች መሆን አለበት መጀመሪያ እርዳታችሁ ይላል ማለት ነው ያ ሀጀትም ይጀትም ነው እሱን መደገፍ ማለት ዲኑን መደገፍ ነው ይሄ የዲን ስራ እንዲቀጥል ማድረግ ነው በእነዚህ ሰዎች ላይ ቅድሚያ ሊሰጠው ይገባል ይላል ማለት ነው ግን ለነዚህ ብቻ መስጠት አለበት ለማንም ትርሙ እንዳይል ማለት አይደለም አስፈላጊ በሆነ ጊዜ ለማንኛውም ችግረኛ ትሰጣላችሁ ዋና ትኩረታችሁ ግን መጀመሪያ በዲን ስራ ላይ ለተጠመዱና በዚህ ለታገቱ ሰዎች ይሁን ቅድሚያው ይላል ማለት ነው لا يستطيعون ضربا في الارض በመሬት ላይ ለግል ህይወታቸው መንቀሳቀስ የማይችሉ ናቸው ይላል ማለት ነው ضرب ማለት ሰይር ማለት ነው ዘላይ الذين يضربون في الارض ማለት يسيرون في الارض እና እንግዲህ አንድ ሰው ስራ ለመስራት ለምሳሌ ነጋዴ ከአንድ ሀገር ወደ አንድ ሀገር ከአንድ አጉር ወደ አንድ አጉር በመዘዋወር ነው ሸቀጦችን በማለዋወጥ ትርፍ ሊያመጣ የሚችለው ማለት ነው እነዚህ ሰዎች ግን የዳዋ ስራቸውን ትተው እንደገና በንግድ በግል ህይወት ውስጥ ከገቡ በመሬት ላይ በሚያደርጉት እንቅስቃሴ ህይወት እንግዲህ በአንድ ነገር ተጠመደች ሌላ ነገር ልትሰራ አትችልም እነዚህ ሰዎች ግን ዲኑን ትቼ ወደ ዱንያ ከገባሁኝ ማን ይሰራል በዚህ ነገር ላይ ማን ይቆማል ከሚል ስጋት ተነስተው በዲን ስራ ላይ ተጠምደዋል ማለት ነው ቆማጣ አይደሉም እውር አይደሉም ደንቆሮዎች አይደሉም እንደናንተው ተንቀሳቅሰው በስራ መስክ ላይ ማምረት ይችሉ ነበረ ግን ለኔ ዲን ሲሉ ታግተዋል ይላል አላህ Subhanahu Wa Ta'ala يحسبهم الجاهل اغنياء من التعفف የነሱ ውስጣዊ ሁኔታ የማያውቀው ሰው ጃሂል ማለት ጃሂል ቢሃሊሂም ማለት ነው የነሱን ሁኔታ ተጨባጭ ሁኔታ የማያውቅ ሰው ቁጥብ ከመሆናቸው የተነሳ አግኒያ ባለጸጋ አድርጎ ያያቸዋል ማለት ነው ምን ተአፉፊ ተስግብግብነትና ሰውን ከመከጀል ከመቆጠባቸው ብዛት የተነሳ ምንም ቢቸግራቸው እንዲህ አርግልኝ ብለው ሰውን ሊጠይቁ አይፈልጉም ለምን ይሄንን ካደረግ ስራችን ይበላሽብናል ብለው ስለሚሰጉ ማለት ነው እና ማንም ሰው ዝም ብሎ አልባሌው ሰው ሲያያቸው የሞላላቸው ሀብታሞች ይመስላሉ በዱንያ መስክ ላይ አይሯሯጡም ምንም አይሉም እሱ ባኛም ባናቀው ነው እንጂ ትልቅ ስራ አለው ትልቅ የገቢ ምንጭ አለው ብሎ ነው ሰው የሚያስበው በቅርብ ለማያውቃቸው ሰው ማለት ነው ግን ወደ ውስጥ ገባ ብሎ የሚያውቅ ሰው ምንም እንደሌላቸው ያውቃል ማለት ነው እንደ አይነቶቹ ወገኖቻችሁን ነው በቅድሚያ ልትሰጧቸውና ልትረዷቸው የሚገባው ይላል ማለት ነው لا يسالون الناس الحافا ሰውን ችክ ብለው ደግሞ አይለምኑም ሰውን አዎ ይነጣፉ ቢታሪፉም ቢሲማሁም በልዩ ምልክታቸው ታቃቸዋለህ አንተ ስለነዚህ ሰው የተጨባጭ ሁኔታ ለማወቅ ከፈለግ ጠጋ ብለህ ሁኔታውን ብትከታተል ምን ያህል ኑሮ ደረጃ ላይ እንዳሉ በቀላሉ በመልከታቸው ልታቃቸው ትችላለህ ማለት ነው የሆነ ሰው የፈለገውን ያህል ቢቆጠብና ድህነቱን ለመሸፈን ቢሞክር ጉስቁልና ይታይበታል ሰውነቱም ላይ ቢሆን በኑሮ ደረጃው በቤቱ በምኑ ስታየው ጠጋ ብለህ እስካየኸው ድረስ ማንነቱን ታውቃለህ ማለት ነው ላይበራ ዝም ብለህ ዝም በመንገድ የምታገኘው ከሆነ ግን ያ ሰው ራሱን እስከደበቀ ድረስ ሀብታም አድርገህ ልትወስደው ትችላለህ ስለዚህ ሚነታፉፊ ማለት ከሰውን ተመከጀል ከመለመን ከመስገብገብና እንትን ማለት ከመራቃቸው ተመጠንቀቃቸው ብዛት የተነሳ ማንም ላይመር ላይ የሚያቸው ሰው እንደ ጸጋ እንደ ሀብታም አድርጎ የሚገምታቸው ናቸው ይላል ማለት ነው ግን በደንብ ስለነሱ ሁኔታ ለማወቅ ከፈለገ ጠጋ ብሎ ቢያጠና ልዩ ምልክት አለ ማንም ዲሃ ዲነቱን ሊሸፍነው በማይችልበት ደረጃ ወልጆቹ ላይ በቤቱ ደረጃ ስታየው ታውቀዋለህ ትደርስበታለህ ማለት ነው ላ يسالون الناس الحافا እና እነዚህ ሰዎች ደግሞ የፈለገውን ያህል ቢቸግራቸው ሰዎችን ጫን ብለው መለመን አይደፍሩም ይላል ማለት ነው ሰውን አያስጨንቁም ማለት ነው ግን በአሽሙር መልክ ሲጠናባቸው ሊያሸምሩ ይችላሉ ማለት ነው ምሳሌ አንድ ሰው አለል ኸይሮችን ያውቃል እሱ ቸገረው ግን ችግረኛ ነኝ ብሎ ለሰው መናገር አይፈልግም ክብሩን ይጠብቃል ማለት ነው ከዛም በላይ ደግሞ ዲኑን ይጠብቃል እኔ በዲን ስራ ላይ ተሰማርቼ እንዴት እንደተቸገረኝ ይያልኩ በሰው ላይ ሸክም አልሆንም የሚለው ነገር ስለሚያስጨንቀው ጊዜ የቸገረውን ቢቸግረው ያ አለል ኸይሩ እንኳን ኸይር እንደሚወድ ቢያውቅም ሊነግረው አይፈልግም ማለት ነው ኢልሃፈን ጫን ብለው እንትና በማስጠነቅ መልኩ እኔ والله ቸግሮኛል እንደምን ብለህ ማምጣት አለበት ምናምን ብለው ደፍረው ሊናገሩ አይችሉም ወንድም እንኳን ቢሆን እናት አባት እንኳን ቢሆን ማለት ነው ይሄ ከሆነ እነዛ የሚጠይቋቸው ሰዎች ይጨነቃሉ በቃ ሰው እየተቸግሮ ነበር ምናምን ብለው ይደነግጣሉ እና እነሱም እንደገና ከሚገባው በላይ ሊጨነቁ ይችላሉ ማለት ነው ስለዚህ ሰውን በሚያስጨንቅ መልኩ አይጠይቁም እንግዳውሳ ተጠናባቸው ምናልባት ታሪድ ሊያረጉ ይችላሉ አሽሙር ሊያሸምሩ ይችላሉ ማለት ነው እና በአካባቢው በጎረቤቱ የተቸገረ ሰው እኮ ሊኖር ይችላል እነሱን ማጥርሱ ብሎ ሊናገር ይችላል ማለት ነው እዛ ጊዜ ሁሉም በአካባቢው ባጠገቡ ያለውን ሰው ሲዳስስ ሊያቅበትና ሊነቃ ይችላል ማለት ነው እንጂ እንዲያድርግልኝ ብሎ ሰውን እቅጩን ሊናገር አይፈልግም ምክንያቱም ይሄንን ካደረኩኝ ጌታን በሰዎች መክሰስ ይሆንብኛል ብሎ ይፈራል አላህን ይፈራ ሰው ማለት ነው እና እኔ ችግረኛ ነኝ ብሎ በተለይ በዲን አካባቢ ያለ ሰው ችግረኛ ነኝ ብሎ ተተናገረ ምን ማለት ነው አላህ እኔን እያስራበኝ እያስቸገረኝ ነው ይሁለት ብሎ ጌታን እንደመክሰስ ይቆጠራል ማለት ነው ስለዚህ የከዋነ ከሆነ ደግሞ ከአላህ ጋር ያለው ግንኙነት ይበላሽበታል እኔ ለኔ ብለ እየተቸገርክ እንደገና በሰዎች ፊት ወስደህ ተከስተኛለህ እሱ ወዳጁን አይረዳም አይቀልብም የኔ ልጆች እየተራቡ ነው ብለ ለሰው ተናገራለ ይልና አላህ ይቀየመዋል ማለት ነው ያንን ስለሚፈራ በምንም አይነት ግልጽ ሆኖ ሊለምንና ሊጠይቅ አይችልም ማለት ነው ባሽሙር ግን ልጆች ከተራቡ ከታረዙ ያስጠንቀዋል የዛ ጊዜ ፈባይል ሰደቃ ልትናገር ትችላለህ ማለት ነው ሰደቃ ያደረገ ሰው የተቸገረን የረዳ ሰው የተቸገረ ሰው ሲባል ደግሞ የለየለት ምሎ ለምን አይተሰማራ ማለት አይደለም ለይሰል ምስኪኑ መንተርዱ ተምረቱ ወተምረታን ወልቁመት ወልቁመታን እንዳለው እና እናንተ ማታቋቸው ገንዘብ ጓደኞቻችሁ ቤተሰቦቻችሁ ሀብታም መስለው ደሃ የሆኑ ችግረኞች እኮ ሊኖሩ ይችላሉ እስቲ ሁሉም ጎኑን ይዳስ ብሎ ቢናገር የዛ ጊዜ ሰዎች እንዲባል ሊሆኑ ይችላሉ ማለት ነው እንዲህ በቀጥታ እኔ ቸግሮኛል ርቦኛል ብለው አይጠይቋችሁም የኔ ወዳጆች ተፈልገው ቢሆን ኢላላ አላህ Subhanahu Wa Ta'ala ወማ تنفقوا ሚን ኸይሪን አሁንም ታገንዘባችሁ የምታወጡት ነገር فإنالله ቢሂ አሊም ያን ገንዘብ ለምን እንደምታወጡት መቼ እንደምታወጡት ለማን እንደምታወጡት አላህ ጠንቅቆ ያውቃል ያንን እስካወቀ ድረስ በሚገባ መልኩ ከሆነም ከኔ ወረታውን ታገኛላችሁ ያላግባብ ከሆነም ደግሞ ለኢስሙላ ወጣን ብትሉ እኔ ያውቃለሁ ለምን እንዳወጣችሁ በማለት አሁንም የምናወጣውን ገንዘብ ለርሱ ብለን እንድናወጣ መልሶ ይጠቁመናል ማለት ነው ስለዚህ እንግዲህ የነፈቃ የሚባለው ነገር ብዙ ፍርአቶችን ማሟላት ያለበት ብዙ አዳቦችን ማካተት የሚገባው ነገር መሆኑን ነው አሁንም ደጋግሞ እያስተምረበት ያለውና በዚህ መልክ ግንዛቤ ልንወስድ ይገባል الذين ينفقون اموالهم እነዚያ ገንዘቦቻቸውን የሚለግሱ የሚቸሩ የሆኑት ለጋሶች ይላል ቢለይሊ ወነሃር በቀንም በሌትም አላህ የወፈቀው ሰው ሁል ጊዜ ለስጦታ ወደ ኋላ አይልም ማለት ነው አንዳንድ አላህ መወፈቅ ያደረጋቸው ሰዎች ገንዘብ ይሰጣቸዋል በሰጡ ቁጥር ደግሞ አላህ ይተካቸዋል ይህንን ስለሚያውቁ ጊዜም የለም የሚቆጥቡት ነገር የለም ማለት ነው በሌሊትም ባገኙት ይሰጣሉ በቀንም ይሰጣሉ ሲረን ወአላኒየተን በምስጥር በድብቅም ይሰጣሉ በይፋ በአደባባይም ይሰጣሉ ይሄ ያላህ ወዳጆች እንደዚህ ናቸው ማለት ነው ስለዚህ ጌታ እስከሰጠኝ ድረስ እኔ ለምንድን ነው ምሳሳው ደግሞ በአካባቢ የሚራብ የሚቸገር ሰው እያለ እኔ እያወቅኩኝ ጌታ ምን ይለኛል ይህን የሰጠኝ ነገር አንስቶ ነገ እኔን ምስኪን ሊያደርገኝ ይችላል የሚል ነገር ስለሚሰማቸው ስጦታ ለመስጠት ምንም የተወሰነ ገደብ አያደርጉም በሌሊትም ታገኙ መስጠት ነው ቀንም መስጠት ነው በምስጥርም መስጠት ነው በይታም እንደዛው መሳተፍ ነው መሻረ በተገኘበት ሁሉ እንደዛ አይነቶች ሰዎች ፈለሁም አጅሩም እንደረብህም ይህንን መልካም ባህሪ አላህ የወፈቃቸው ጌታ እኔ በዚህ መልክ እስካወጡ ድረስ በጌታቸው ዘንዳ ትልቅ ምንዳ አላቸው ይላል አላህ በዚህ በዱንያም ይተካላቸዋል ጨርቦ ጨምሮ ይሰጣቸዋል በዛኛው ዓለም ደግሞ የበለጠ የሰጡት ሁሉ በብዙ ሺህ ተባዝቶ ይመጣላቸዋል የሁለት ሀገር ድለኞች ናቸው ማለት ነው እና ፈለሁም አጅሩም عند ربهم ማለት የነሱም እንደ ጌታቸው ዘንድ ነው እቺ ብቻ ትበቃለች ማዕረግ የነሱ ዋጋ እኔ ዘንድ ሂሳቡን የጋ ነው አላህ ይህን ማለት ቀላል ቋንቋ አይደለም ማለት ነው ንጉስ እንኳን አሁን አንድ ባለ ትልቅ ባለ ስልጣን አንተ በምትሰራው ነገር መሻሪያን ሁሉ አውቃለሁ ሀገርን ወገንን የሚጠቅም ስራ ላይ እንደተሰማራ ደርሶኛል እኔ በአንተ ጎን ነኝ ለአንተ በምትፈልገው ነገር ሁሉ እኔ ዘንዳ ቦታ አለ ብሎ ቢነግር ንጉሱ ምን ይሰማል ሱብሃንአላህ አላህ ረብ العالمين عند ربهم ማለት ማንም ዘንድ አይደለም ሂሳብህ ኮንትራት ከኔ ጋር ነው አንተም ስጥ እኔ እሰጣለሁ ምንም ችግር የለም ይላል አላህ Subhanahu Wa Ta'ala ያንን እንግዲህ ያደላቸው ሰዎች የብቻ ክብር ይበቃቸዋል ማለት ነው ከማንም لا نريد منكم جزاء ولا شكورا እንዳለው ከዲዎች ምንም ነገር አትፈልግ መስጠት ስተታቸው መቀበላቸው ራሱ ባለውለታ ናቸው ቅድም እንደተባለው ያንተን ስቅ ወደ ጀነተል ፍርዶስ ይዘው የሚጓዙ ተኩሌዎች ናቸው ማለት ነው አንተን አገልጋይ ናቸው ባለውለታ ናቸው እነሱ ላይ ወግዱ እንደኑሮ እንዴት አጅር ታገኝ ነበረ ስለዚህ እነሱ እንዳመሰግኑ ጋሼ እንዳመቋችሁ እንዳወድሱ አትጠብቅ ወይም ደግሞ በተለያየ ምክንያት የተለያየ ስራ እንዲሰሩ አታስገድዳቸው ተጽኖ አታድርግባቸው ያላህ ብለህ ስጣቸው ይህንን ካደረክ ወረታ ሙሉ በሙሉ ከጌታ ታገኛለህ ሂሳብህን የዘንድ ነው ይላል አላህ Subhanahu Wa Ta'ala ولا እና በእነዚህ ሰዎች ላይ ለኔ ብለው ለተቀን በሚስጥርም በጋድም የሚሰሩና የሚለግሱ የሆኑ ሰዎች ፍርሃት የለባቸውም ይላል ፍራት የለባቸውም ማለት ምን ማለት ነው ወደፊት በምንሄድበት ዓለም ኪሳራ ያጋጥመናል በተራሱ እድሜያችንም እንከስራለን ብለው አይፍሩ ዶማን እሰጣቸዋለሁ ይላል አላህ Subhanahu Wa Ta'ala ለኔ ብለ እስከሰጠህ ድረስ እስከ መጨረሻው ድረስ እኔ መተካውን ሰጣለሁ ምንም የሚያሰጋ ነገር የለም አንዳንድ ጠባጣዎች ተራ አሁን ታበዛው አንተ እኮ ገንዘብን ሁሉ ጊዜ እየደፋ እድሜ እየገፋ አሁን በኋላ ምናልባት ትቀስር ይሆናል ችግር ነው እያለ የሚያስፈራራ ሰይጣን ይኖር ይችላል አትፍራን ያለው ይላል አላህ ምንም ያልፈላ ነገር የለም ያ እና ደግሞ የሰራው ስራ ጌታ ዘንዳ ዋጋ ቢስ ወርቅብኛል ይወድቅብኛል ብለሃታ በእخلاص የተሰራው ድረስ ከምንም ነገር አላህ ላይ يضيع اجر ማን احسن عملا መልካም ስራን ያበረከተን ሰው ምንዳውን አያሳጣውም ብሎ ቃል ገብቷል ምንም የሚያሰጋ ነገር የለም በማን ካሚል ይሰጣል ማለት ነው እና እንደ ሰዎቹ የአንድ አመት የሁለት አመት በማን አይደለም አባደላ ቢዲን አላህ Subhanahu Wa Ta'ala ዶማን ይፈታል ማለት ወላሁም ያህዘኑን አያዝኑም ደግሞ ይላል አያዝኑም ማለት ወደ ኋላ በቀረው ነገር ማለት ነው አሁን ገንዘቤን አውጥቻ አውጥቼ ምናልባት ወደ መጨረሻ ከስሬ እኔ ተወልኩ በኋላ ልጆቼ ልጅ ልጆቼ ዳ ይሆናሉ ብለህ አታስብ ይላል አላህ Subhanahu Wa Ta'ala እኔ አለዋቸው ወዳጆች ልጆች ምንም አልጥላቸውም ይላል አላህ ለሱ ለተሰራ ድረስ እንደገና ማንኛውም ሰው ያው ስጋት አለበት ሀብታም የሆነ ሰው እንደማይ እንዳይከስር ይፈራል ባለስልጣን እንዳይሻር ይፈራል ባለ አዋቂ እንዳይወጭ እንዳይናቅ ምንም ነገር አላህ ዘንድ ሙአመላ ጥሩ ጤናማ ከሆነ ምንም የሚያስፈራ ነገር የለም የሚያሳዝንህም ነገር የለም ከኔ ጋራ ያለው ግንኙነት ጤናማ እስከሆነ ድረስ ዛሬም ነገም አንተ ሲአማነህ ኢላል አላህ Subhanahu Wa Ta'ala እና አያዝኑም የሰጡም የበሰጡትም ወደፊትም በሚያጋጥማቸው ወደ ኋላም ትተው በሄዱት ምንም የሚያሰጋቸውና የሚያዝኑበት ምክንያት የለም ሙሉ በሙሉ ከኔ ጋራ ማማላ እስካላቸው ድረስ እኔ ለወዳጆቼ እንግዲህም ታማኝ ነኝ ይላል አላህ Subhanahu Wa Ta'ala በዚህ መልክ እንግዲህ ነፈቃን በተከታታይ በበርካታ አያቶች ተዳሰሰ በኋላ በአንጻሩ ደግሞ በሰይጣን መንገድ የሚያወጡ ሰዎች ምን እንደሚጠብቃቸው በንጽጽር ለማቅረብ ምን ይላል አለዲነ ያእኩሉነ ሪባ ይላል እነዛ ደግሞ የተረገሙት ጌታቸው የሰጣቸውን ሰጋ በሐላል መምራትና ማስተዳደር ትተው ከሰይጣን ጋር ግንባር በመፍጠር በወለድና ባራጣ መስክ የሚሰማሩ የሆኑትና የሰውን ገንዘብ ያለ አግባብ የሚበሉ የሆኑት መናጢዎች ይላል لا يقومون الا كما يقوم الذي يتخبطه الشيطان من المس እነሱ ነገ ተመቃብራቸው በሚነሱ ጊዜ ጉዳቸው ነው የሚፈላው እና የጀሃነሙ የምኑ ይቅርና በተለየ መልክ የዓለም ህዝብ እንዲያ እንዲስቀባቸውና እንዲያወግዛቸው አድርጌ ነው ማነሳቸው ይላል በምን መልክ يقول لا يقومون الا كما يقوم الذي يتخبطه الشيطان من المس ሰይጣን ነፍቶት የብዴት የተጠናወተው ሰው እንዴት ነው የሚሆነው ራሱን መከወን ራሱን መቆጣጠር አይችልም ዲክት በሽታ ያዘው ሰው ለምሳሌ ሰይጣን ሲለክፈው ልክ በሰው ድንገት ባልተጠበቀ መልክ ሰውነቱ ይንዘፈዘፋል ይወራጫል ከዛ ይወድቅና ይገለባበጣል አረፋት ይደፍቃል አይኑ ይፈጣል ጅማቱ ይወጣጠራል ሰው ዙሪያውን ከቦ ያያል መሞት ነው ሰውየው ምን ዳግም ምን ነካው ምናምን ይሻረ ሰው ሁሉ ሪባ የሚበላ ሰው መልካም እንደዛ አርጌ ነው ማስነሳው ይላል አላህ Subhanahu Wa Ta'ala Subhanallah ዛሬ በላይን የሚጋፍፋሉ አላህ ሰጣቸው ሐላል ገንዘብ አይበቃንም ብለው ዓለምን በሙሉ የዓለም ኢኮኖሚ የሚያሽከረክሩ አሉ ነገ ግን እብት ያስመስል አረፋት እየደፈቀ ሻሪያ ላይ ወርቆ እየተፈራገጠ የሁ የዓለም መሳቂያ አርጌ ነው ማነሳው ይላል ገና ጀሃነም ሳይመጣ ማለት ነው እንደዛ ሆነ መነሳት ትፈልጋለህ ይላል አላህ የተከበረ ሰው ማንም ሰው ቀጥ ብሎ ሊያየው የማይችል የነበረው እና ገሌ ናቸው ጋሸ ገሌ እየተባለ ሲታጀብ የነበረው ሰውዬ ነገ እብድ ሆኖ አረፋት እየደፈቀ እየተንደፋደፈ እየጮኸ ሰው ከቦ ምንጉር ነው ሲል የማሪባ የሚበላ ጋፋቲ የሰው ደመጣጭ ነበር የታባቱ ላነቱላህ አለይሂ ይላል ዓለም ህዝብ ሁሉ ማለት ነው እንዳርጌ እንደማስነሳቸው ይወቁ ይላል አላህ Subhanahu Wa Ta'ala እና የተፈበጡ ሸይጣኑ ምን አልመሲ ሰይጣን ነክቶ ድንገት ሳያስበው እንደሚያሳብደውና በመንገድ ላይ ወድቆ እንደሚከባለለው በሽንቱና በአረፋቱ ላይ እንደሚጨማለቀው ሰው አድርጌ እንደማነሳው ይወጭ ይላል አላህ Subhanahu Wa Ta'ala እና ፈዘኑ ቢሐርብ ሚነላህ የሚለው መፈሰሩ ነው ራሱ ማለት ነው በዚህ በዱንያም አይወድቁ ውድቀት ሊወድቅ ይችላል በአኸራም ደግሞ በዚህ መልክ ገና አስነስተዋለሁ ሌሎች ሰዎች ተራ ወንጀለኞች ካፍሮች እንኳን በዚህ መልክ ግን ልዩ ደባ አረመኔ ለወገን እንደንተቢስ ከመሆኑ የተነሳ ሁሉንም የሰው ልጆች እንደ እንደጅል ቆጥሮ ራሱን እንደምን ስለሚያደርግ ያችን ሙዓቀባ ለማድረግ ሁሉ ሰው እንዲስቅና እንዲለው እንዲሳለቅበት በዚህ መልክ አስነስተዋለሁ ይላል ማለት ነው ስለዚህ እንግዲህ የተራፈውን ደግሞ በቀጣዩ እንመለስበታለን ወሰለላሁ ዐለ ነብይ በጣም በከፋ ሁኔታ ነው ያለው ወትሮ ሰዎች ሪባ የሚበሉም የሚያበሉም የተወሰኑ ነበሩ ብዙዎቹ ችግረኞች ነበሩ የለት ጉርሳቸው ስለሚያጡ ጸጋዎች ሄደው ያው በራብ ከምጠበስ ምናልባት ይሸጋገራለሁ ብሎ በክረምት ለምሳሌ ገበሬው ዘሩ ያጥረዋል ቀለብ ያልቅበታል ያኔ ምህር ወጣ ከብላለሁ በሚል ተስፋ ህዶ ጸጋ ይበደራል ያኔ ለሁሉም ጥቅም ነው ማለት ነው የኛው መሸጋገሪያ የሆነዋል ዘርም አግኝቶ ይዘራል በመኸር ያመርታል ያኛውም ደግሞ ገንዘቡ ዝም ብሎ ከሚቀመጥ የገና የተሻለ ተንቀሳቅሶ ትርፍ ይዞለት ይመጣ ነበረ ማለት ነው አሁን ግን የሚገርማችሁ ሪባ የሚበሉትም የሚያበሉትም አብዛኛዎቹ የዓለም ሀብታሞች ነው ድሆች ሳይሆኑ ማለት ነው ማን ነው በቢሊዮን የሚበደር ምስኪን አይታችሁ ሀብታም ነው መላይን ያለው ሀብታም የሱ ስለማይበቃው መሽሩዑ አንድ 10 ሚሊዮን ካለኝ 10 ሚሊዮን ምን አላት ምን መስራት ትሰራልኛለች ይችላል ድራውታ ሌላ 1 ቢሊዮን እንኳን መበደር አለብኝ ይላል 1 ቢሊዮን ተበድሮ 1 ቢሊዮን ከ10 ሚሊዮን የሆነ ትልቅ ወረጀት ይሰራል ማለት ነው በዚህ መልኩ ማለት በአሁኑ ጊዜ ሪባ ማለት ነው በዛ ሂደት ግን ስንት ድሃዎች ተጨፍልቀዋል ከስር ለምሳሌ አንድ ለዘመናዊ ቤት ተሰራ የድሆችን ሰፈር በሙሉ ተራርጓት ፍቶ ነው ያ ሰው ያንን ነገር የሚያቋቁመው ማለት ነው ስንት ድሆች ናቸው ለመሽሮ መኪና እሱ ከተማው ማደግ አለበት ምናምን ተብሎ ታያት ተቀማጥ ምን ይዘው የቆየው እርሻ ጓሮ ደሳሳ ቤት በሙሉ ትርግርግ ጋርጎ መድረሻ ፊት ይሄ ግን ተማንም ታውሮባ ያምጣ አሜሪካ ያምጣ እንትን እስከሳበ ድረስ አገራችን ማደግ አለባት ይላል አገር ማደግ ማለት ነው ህንጻ ሰማይ መንጋት ማለት ነው አገር የሚያድገው ህዝብ ሲጠቀም ነው ህዝብ የማይጠቀምበት ግንባታ ምን ነው ያደገው አላህ ጋር ጦርነት ካልሆነ በስተቀር ጋር ከማስቀስ በስተቀር ስለዚህ አላህ Subhanahu Wa Ta'ala ይሄን ደባ ያቃል ማለት ነው የብልጣብልጦች የትግብግቦች የመስክ ነው ሪባ ና ያለው የበለጠ እንዲኖረው ነው የሚያደርገው ያጣሳ ያለህም አንተ መሬት አጣጣብ ሂድ በቃ ቦታ የለም እየተባለ መባረር ነው ያለው ዲል ማለት ነው ስለዚህ ይሄ አደገኛ ስለሆነ አበክሮ አላህ ያቃል። አሁን ጊዜ የደረሰበት የሰው ልጆች በትንሽ የሚቆጠሩ ሰዎች ናቸው የዓለምን ኢኮኖሚ በሙሉ ከግማሽ በላይ ከመቶ ከሁለት መቶ ሰው የማይበልጥ ሰው ነው ኢኮኖሚው ያለው አሁን ጊዜ ዓለም ገንዘብ ሌላው ግን አፍተጅ ነው ምንም የበይ ተመልካች እየሆነ ነው ያለው ማለት ነው ለምን ደካማ ነገር ይዞ መስራት አይቻልም በትንሽ ነገር ባሁን ጊዜ ፈርቶ መኖር አልተቻለም ማለት ነው እየደቀቀ ነው የሚሄደው አንድ ጊዜ ግን እንትን የሰበሩት ከዛ በኋላ እየጨመሩ እየጨመሩ እየጨመሩ ህዝብነቱም እየባሰባቸው ለወንድሙም ለእናቱም ልጅ አያዝንም እሱ ይደግ ብቻ ይሄ ነገር አደገኛ ከመሆኑ የተነሳ ነው አላህ ፈአዘኑ ቢሐርቢን በሚል መልክ የገለጸው ማለት ነው አላህ ወልአርዱ ኸለቀ ወዳአ ሊልአና ነው መሬት ሁሉም ሰው ሰርቶ እንዲኖርባት የጋራ ንብረት አድርጌ ነው የፈጠርኩት በአሁኑ ጊዜ ግን አፈጮሌዎችና ብልጣ ብልጦች ብቻ ሁሉን ነገር ጠቅለው ይዘው ሌላው ባዶውን እየቀረነ ያለው ይሄ ነገር መምጣት የለበትም የሚለው ለዚህ ነው ማለት ነው ኢላ ከማ يقوم الذي يتخبط الشيطان من المس እና ይሄ የወገን መዝገር የሆነ የሰው እንደም እየመጠጠ የሚኖር ስግብግብ ነገ የውመል ቂያማ ለሁሉም መሳቂያና መሳለቂያ እንዲሆን በመንገድ ላይ እንደወደቀ እብዲ አረፋት እየተበለ ተዘግዝቆ ሲያንኮራፋ እንድታውት አረጋለሁ ይላል አላህ Subhanahu Wa Ta'ala ذلك የመጣበት ምክንያቱ ምንድነው ይሄ አሳፋሪና አስከፊ ቅጣት ለዚህ ሰውዬ የተመደበው ለምንድነው ብትሉ ቢአነሁም ቃሉ እንዲህ አይነቶቹ አራጠኞችና ስግብግቦች ብለዋልና ይላል ኢነማ البيع የገበያ የግብይት ስራ ማለት ሚስሉ ሪባ የወለድ ስራ ማለት ነው ወለዚ የራጣ ስራና የገበያ ስራ ምለያየው ይላሉ እዕትራዶን አላ ሸርዒላ ማለት ነው የአላህን ስርዓት በመቃወም አባቸውን ከፍተው ደረታቸውን ነፍተው ሳያፍሩ የወለድ ገንዘብ በወለድ መስራት ለምን حرام ሆነ ይሄ ከሆነ ገበያ ስለምን ተፈቀደ ሰው ነግዶ እንደሚያተርፈው በወለድም ያው በገንዘቡ ነው የሚያተርፈው ሁለቱም ለያቸው ይላል እንደውም መስራቱ ማጥፋቱ ብቻ ሳይሆን አላህን ይቃወማል ማለት ነው አላህን ይተቸዋል ሪባን ከልክሎ ለምን በየን ፈቀደ ይላል ማለት ነው ይሄ ኩፍር ነው ኩፍር ማህድ ማለት ነው አንድ ሰው ወንጀልን እንደ ወንጀል ቢሰራ ራሱን ማሸነፍ አቅቶት በወንጀል ነው የሚጠየቀው ግን አላህ حرام ያረገውን ነገር ለምን حرام ሆነ ሐላል ያረገውን ለምን ሐላል ሆነ ካል አሲራት አላህን ተቃራኒ ሆንክ ማለት የዛ ጊዜ ቢጥፋቅል ሙስሊሚን ካፊር ይሆናል አንድ ሰው ለምን ሪባ ሐላል ሐራም ሆነ ለምን ዚና ሐራም ሆነ የሚል ሰው ካፊር ነው ቢጥፋቅል ሙስሊሚን ማለት ነው እና በሀገራችን አንድ ዘፈን አስታውሳለሁ በልጅነት የገጠር ሲዘፍኑ የነበሩ አባዬ ሻችን ልብ ብለው ያልሙ ወዳ ተሰጠችው ምንድነው ሐራሙ ሴትዮዋና ከዚህ ተስማምተው ዚና ካደረጉ ኒካህ ማለት ይሄ ነው አለ ስለዚህ እንዴ ታራም ትላላችሁ ተሳልታችሁ አንደብ በሉ ይላችኋል ሸሆችም እህ ኩፍር ነው እንግዲህ አላህ አያውቅም እናቃለን እናውቃለን ሁለት ወንጀለኞች ተስማምተው ወንጀል ከሰሩ ወንጀል መሆኑ ይቀራል ሐላል ነው ብለው ቁጭ አሉ ማለት ነው እንግዲህ አላህ ነው የፈጠራቸው እነዛን ሰዎች የፈጠራቸውን ሰዎች አላለው الخلق والامر እያለ መፍጠርም ማዘዝም የኔ ነው ስልጣኑ እያለ ባለቤቱ አንተ ምን ያገባል እኛ ከተስማማን አርፈ ተቀመጥ ይሉታል አላህ Subhanahu Wa Ta'ala እንደዚህ ነው እንግዲህ የጀህል ውጤቱ ማለት ነው እና አሁን እነ በልበዩ ሚስሉ ሪባ እና በይና ሪባ ምን ለያየው ገልብጠው ደግሞ ማለት እንኳን ከፈለገ انما الربا مثل البيع ቢሉን እንኳን ይሻል ነበር ሙሸበው ሙሸበብ ያርገው ገልብጠው ነው ደግሞ የተናገሩት ማን ነው انما البيع ገበያ እንባል ይሄን ንግድ ስራ እኮ አሉ እንደ ሪባ ነው አሉ ሪባን በሐላልነት አስል አደረጉትና ተከታይ ያደረጉት ቅርንጫፍ አደረጉት ማለት ነው ግን እነማ ሪባ ምትል በይሉ ገበያ ንግድ ስራ አይደለም ያው ማንኛውም ንግድ ስራ ሐላል ነው የታወቀ ነው ሪባም ደግሞ ከዛ አንድ አካል ነው ቢባል እንኳን ቀለል ይነበረ ነበረ እነሱ ግን አክሱን አስሉን ፈርዖን አስል አድርገው ገልብጠው ተናገሩ ማለት ነው እንደዚህ በማለታቸው አላህ ጋር ጦርነት ከፈቱ የተባለው ለዚህ ነው በመብላትና በማብላታቸው ብቻ ሳይሆን ህጉን ራሱን ተጣረሩት ማለት ነው እና ሪባ حرام ነው ማለት ስተት ነው የሪባ حرام ነው ማለት ንግድ حرام ነው እንደማለት ነው ብለው ተከራከሩ ማለት ነው ይሄን በማለታቸው አላህ ደግሞ Subhanahu Wa Ta'ala ጉዳቸውን አፈላለሁ ብሎ የዛተው ለዚህ ነው ማለት ነው واحل الله البيع وحرم الربا والحال ان الله حرم احل الله البيع ተጨባጭ ሁኔታ ግን አላህ የገበያን ስራ ሐላል አድርጓል ፈቅዷል የገበያ ስራ የከለከለበት ጊዜ የለም አንድ ሰው ሀቅ በሀቅ ነግዶ አትርፎ መብላት ምንጊዜም የተፈቀደ ነው ማለት ነው በሁሉም ነብዮች ሪባን ደግሞ በሁሉም ነብዮች ከልክሏል በእኛ ነብይ ብቻ አይደለም ተጠጥ ጀምሮ ሁሉም ነብይ ሪባን ይከለክላሉ እና እነሱ ግን ይሄንን ቋሚ የሆነውን ህግ መላው ነብያት ይዘው የመጡትና ያወጁትን ገልብጠው ሪባና እሱ እንጂ ሪባ ምን ማለት ጀመሩ ይህም በማለታቸው ነው ደባቸውን ስለማት አንደኛ የህዝብ እንደም እየመጠጡ ሌላውን አርቃን እያስቀሩ እነሱ ብቻ በምድር ላይ ተንደላቀው ሊኖሩ በማሰባቸው ሁለተኛ ደግሞ እኔን ህግን ገልብጠው ሐላሉን ሐራም ሐራሙን ሐላል አድርገው በመናገራቸው ለዚህ አስከፊ ቅጣት ይዳረኳቸው ለዚህ ነው ይላል ማለት ነው ስለዚህ እንግዲህ የከን የካደ ይካር ጥፋትን ከመረጠ የራሱ ጉዳይ ግን የምትሰሙ ካላችሁ ይላል فمن جاءه موعظه من ربه ከጌታ የሆነ ተግሳት ምክር የደረሰው ሰው በእነዚህና በመሰል አያቶች እንዲሁም በሐዲስ ሰሒህ ሪባ حرام መሆኑ በተረጋገጠ መልኩ ተግሳት የደረሰው ሰው ፈንታሃ እና ይሄንን የጌታን ምክርና ማስጠንቀቂያ ሰምቶ ተሰማበት ለጀምሮ የተቆጠበ ሰው ይላል የታሪባን ሪባን እንደዚህ የሚጠላውማ ከሆነ እኔ እስከዛሬ ሳላውቅ ምንኛ ተሳስቻለሁ ብሎ ራሱን ለአርሞ ወደ ኋላ የሚመለስ ካለ ፈለሁማ ሰለፍ ኢላለ ረብ ዓለሚን ይሄ ሰውዬ እስከዛሬ ባለማወቅ ወይም አወናባጆች አወናገውት ነውና የተሳሳተው ካሁን በኋላ ሐቁን ካወቁኝ ጌታ ጋር ማጦርነት መግጠም አልችልም አብጃለሁ እንዴ ብሎ አቅሙን አውቆ ወደ ኋላ የሚመለስ ካለ ይላል ፈለሁ ማሰለፈ ያለፈው ሂሳቡ እንዳለ ይፈቀድለታል ይላል አላህ Subhanahu Wa Ta'ala حرام መሆኑን አያውቅም አንዳንድ ሰው ሪባ حرام መሆኑን ሳያውቅ ዝም ብሎ በዚህ ሲሰራ ይቆይና ኋላ በአጋጣሚ ይሰማል ማለት ነው ልክ እንደሰማ ጌታ በሪባ በጣም እንደሚቆጣ ሲያውቅ ደንግጦ ይመለሳል እሺ እኔ በዚህ ስራ ብዙ ጊዜ ቆይቻለሁ ብዙ ገንዘብ አፍርቻለሁ እና በሚሊዮን የሚቆጠር ገንዘብ አለኝ ምን ላድርገው ይላሉ አንዳንዶቹ የደጎሉ ይጠይቃሉ አላህ ሄዳ ያሰጣቸው ምን ይብቃኝ ላንዘ ወስጄ ዝም ዝባላ ወይስ ምንድነው ማድርገው የሚሉ ጎበዞች አሉ ለዚህ መልስ ምን ሰጣ አላህ ቀደም ሲል ሳታ ከሆነ ያደረከው ፈለሁማ ሰለፈ አንተ ሪሳል አልደረሰህም ማለት ነው የታውን ቀደም የሰራው እንዳለ ይቀጥል ንብረት ነው አላህ Subhanahu Wa Ta'ala ካሁን በኋላ ግን በዛ ስራ እንዳትቀጥል መሽሮህን ቀይረ በህጋዊ መንገድ ስራ ጀምር ይላል ማለት ነው እንጂ አንዴ ሰበሰብከውን ወጥሮ ሳታጭ ሰበሰብከውን ሁሉ ገደላው ተጣል ማለት አይደለም ወአምሩሁ ኢላላህ ከዛ በኋላ የዚህ ሰውዬ ጉዳይ ወደ ጌታው ተመላሽ ይሆናል አቃለውን እውነት ሳያቅ ነው እንደዚህ የሰራው ወይስ ያቃል የሚለው ይጣራና በኔ በኩል ምላሹ ይሰጠዋል በጊዜው ግን እስካላወቀ ድረስ ያንን ቀደም ሲል የነበረውን ሂሳቡን እንዳለ ሊጠቀምበት ይችላል ወደፊት ግን አንድ ሚሊ ሳንቲም እንዳይጨምር ይላል ማለት ነው ወመን አደ ግን እንደ አይነት ወንጀል የለመደ ሰው እንደሱስ ነው ያቅበዘብዘዋል በቀን በወር መላይን ማግበሱ የለመደ ሰው 100 ሺህ 10 ሺህ ያጠርፍ ትርፍ አይመስለውም እዛ እንደገና ሊመለስ ይችላል ማለት ነው እንደገና ደግሞ ተመልሶ ተመጣ ወደ መጥፎ ስራው ፈኡላኢካ አስሐቡን النار እነዚህ የጀሃነም ድርጎዎች ናቸው ይላል አላህ እና ራሱን ማሸነፍ አቅቶት እስከዛሬ በሪባ ይሄን ያህል ገቢ አረግ ነበረ በወር አንድ ሀሺ 30 ሺህ ሳይሆን ሚሊዮን የሚያተርፉ ሰዎች አሉ በሪባ እና ያ ነገር ሲቋረጥባቸው የሚበሉት የሚጠጡት አላጡ ስንት መሽሮ አላቸው ግን ሱፍ ይዟቸዋል ይህን ያህል ሚሊዮን አገባ የሚለው ሲቀር ያጥወዘብዘውና እንደገና መልሶ ይገባበታል ማለት ነው ያንን ካደረገ ያው ከዲኔ ዱንያ ይበልጥብኛል ማለት ነውና የዛ አይነቶቹ አቋመ ቢሶች የጀሃነም ድርሻ ይሆናሉ ሲል አሁንም ዛቻውን ይከተላል ማለት ነው ሆን ፊያ ኻሊዱን ጀሃነምም ከገቡ ደግሞ በሷው ለዘላለም ኗሪ ዘውታሪ ይሆናሉ የሚመለሱበትም እድል የለም ይላል ለምን ቅድም ባለው መሰረት ወአህለ الله انما البيع مثل الربا የሚለውን መርሁን እየቀጠሉ ነው እና ዝም ብሎ ነው የሐራም ሪባ ሐራም ነው ምናምን የሚባለው ነገር ዝም ብለው ባክህ በሚል ስሜት ነውና የተመለሰው ካፊር ነው ማለት ነው ካፊር ከሆነ ሙኸለር ነው የሚሆነው በጀሃነም ኢማን ቢኖረው ግን አላህ በዚህ መልክ አጠንክሮ ተተናገረና ካስጠነቀቀ በኋላ እንደገና ወደ ሪባ ይመለስ አይችልም ነበረ ዲኑ ይቅርብኝ የራሱ ጉዳይ ይጋው ገንዘብ ማግበስ ይቻለኛል ብሎ ከሆነ ይህንኑ ገንዘብ ሰብስቦና አከማይቶ ነገ መልቂያማ ይቆሰቆሳታል በማለት ያስጠነቅቃል ማለት ነው ከዛ በኋላ ሰዎች በሪባ ህገወጥ መንገድ ገብተው የሚሰሩት ምን ለመሆን ነው ከሌላ ሁሉ የበለጠ ሀብታም ለመሆን ብቻ ነው የሚበሉት የሚጠጡት የሚለብሱት የሚያጌጡት አጥተው አይደለም የለት ልጆታቸውን ለመሸፈን አይደለም ብዙ ጊዜ የሌላ የበላይ ሀብታም ሆነው ለመታየት ነው እና በጨመርኩ ቁጥር በልጣለው ሌሎችን እወዳደራለሁ በአሁኑ ጊዜ በአመት ይወጣሉ የዓለም ሀብታሞች አይደለም በሰንጠረዥ ይወጣሉ አንደኝነትን ማን ወሰደ ሁለተኛ ያ ነው ትልቁ አላማቸው ነው እና እኔ በስንተኛ ደረጃ መሆን አለብኝ አንደኛ ደረጃ ባይቻል በመቶ ደረጃ እንኳን የሚወጣው ትልቅ ሀብታም ነው በመቶ ደረጃ እንኳን የሚወጣው በሀያ በሰላሳ የሚወጣው ማሻአላህ ነው ስለዚህ ገንዘቡን እየቆለለ እየከመረ ዝና ለማትረፍ ነው ለሬኮ በአለም ሶስተኛ ነው ይላል አራተኛ ይሄ መባልሽ ምንድን ነው የሚያመጣ የሚጠቅምህ ሱብሃንአላህ አላህ ግን ማለት يمحق الله الربا እናንተ በየጊዜው እየተከመረና እያደገ ገንዘቡ ያው እፎይታ ይሰጠናል ደስታ ያላብሰናል ብላችሁ ብትሮጡ አላህ ደግሞ ሪባን ፋይዳ ቴስታ ቢስ ያደርገዋል በረካ ቢስ ነው የሚሆነው ሁሉ ነገር ገንዘቡ ይቆለላል ግን በረካ የለውም ሁሉ ነገር ግራ ያረግብሃል ቤተሰቦች ዱርዬ ይሆናሉ ንስተ ሌላ ሰው ትፈልጋለች አንተ ገንዘብ ጋር ነው ለተቀን ሁሉ ነገር ቤት ገባ ጀሂም ነው ሁሉ ነገር ምንም ነገር የለም ቆይታ ነገር የለም ወይኛ ያለንበት ኒዓማ አናቅም ትንሽ ደረቅ ነገር በልተን ቤተሰቦቻችን ጋር ተሳስቀን ተጫውተን ቆይ ብለን እናድራለን በገንዘብ ተመዱ ሰዎች እኮ ቤታቸው ገብተው ቆይ ብለው ማድር አይችሉም ጀሃነም ውስጥ ናቸው ከወዲሁ ማለት ነው የማሐቁላሁ ሪባ ሪባቸውን በረካውን ያነሰዋል የቤት የቤተሰብ ፍቅር ምን የሚባል ነገር የለም ይላል አላህ Subhanahu Wa Ta'ala ወን ወይ ወይር ቢሰረቃ ቀደም ሲል እንደተጠቀሱ ግን ያላህ ወዳጆች ያገኙትን ነገር ለራሳቸው ተጠቅመው ደግሞ የተረፈቻቸውን ለሚስኪን ለተራበ የሚያካፍሉት ግን ገንዘባቸው ትንሽ ናት ውስን ናት ግን በረካ አለባት ይርቢያ ማለት ይባርካ አላህ አችን ትንሿን ገንዘብ ይባርክላቸዋል ከራሳቸው ከጎረቤቶቻቸው ከወገኖቻቸው ጋር ተፋቅረው ተከባብረው ይኖራሉ በረካ ሆኖላቸዋል ይላል እነዚህ ግን ተከምሯል በረካ የለም ሹም ነው ያለው በውስጡ ጭቦ ነው ማለት ነው እና ወማ አተይቱም ሚን ሪባ ሊየርቡ ፊ አምዋል الناس فلا يربو عند الله الى سوره الروم ላይ እና የሰውን ገንዘብ እያጭበረበራችሁ እያታለላችሁ እያምታታችሁ በማግበስበስ የምትሰበስቡት فلا يربو عند الله الله ዘንድ አይረባም ርባና ቢስ ነው ይላል አይደለም አቂባ የለም في الدنيا والاخره وما اتيتم من زكاه ይላል ተዘው አያይዞ ማለት ነው በላላ ብላችሁ በሰደቃ መልክ ግን የምታወጧት ነገር ትንሽም ብትሆን ኡላኢከ ሁሙል ሙድዒፉን እነዛ ናቸው የተካየካበተ ገንዘብ ባለ ንብረት የሚባሉት ረብል ዓለሚን ዘንዳ ትልቅ አጅር ተከምሮ የሚያገኙት ይላል ማለት ነው ስለዚህ አለም ያ አልጠግብ በይ እንደሚባለው ገንዘቡ ብቻ በሽታው ይመጣል ሰው ጋር መጣላት በሆነ ባልሆነው መናከስ ከዛ ከመንግስት ጋር መጋጨት መታሰር ሰንታር ሀብታሞች ናቸው እየታሰሩ ያሉት በሰላም እንግዲህ መኖር እየቻሉ ይህን ያህል ሚሊዮን አለበት ሄዳ እየተባለ ወስዶ ይጨምረዋል ማለት ነው ይህ ሁሉ ጥንቅጥ ውስጥ ከመግባት ለምን በስርዓቱ ከወገን ጋር ተፋቅሮና ተከባብሮ መኖር አይሻለም እናንተ ግን ቆይታን ደስታን ክብርን እናናገኛለን ብላችሁ የምትጋፉት ነገር አላህ ደግሞ በረካውን ዋጋ ቢስተሳብት ያደረገ ያጠፋዋል ያቦነዋል ይላል ከሚከስር ግን እንኳን ደግ ሆኗል ነው የሚለው የሰማው የታባቱ ነው እንጂ አንድ ሰው እንድትቆንክ ብሎ ታጃ እንኳን የሚደርሰው የለም ማለት ነው የታባቱ ሲሁን ሲገፍ ኑሮ እንደ እሱ ሲገባዋል ነው የሚለው ይሄ ከየበለጠ ውርደት አለ ወይር ቢሰደቃ ሰደቃን ግን አላህ Subhanahu Wa Ta'ala ያፋፋታል ያሳድጋታል ትንሿን አጥን አንዷን ሪያል ነገ አላህ አላፍ አድርጎ አጅሯን ከምሮ ያመጣልሃል ማለት ነው እና ሰው ዘመድም የለው ስግብግብ ሰው ራስ ወዳድ ሰው ዘመድ ወዳጅ የለውም አንድ ወቅት አንድ ሀብታም ነበር ይባላል እኛ ገር የገጠር የገበሬ ሀብታም ገበሬ ሀብታም ነበረ ችግረኛ እህት ነበረችው ብዙ ልጆች አሏት ምስኪናት ሳይለመነች እሷ እየለመነች የምትኖረው ላይ አያትም አይረዳትም አንዴ ያቺ ሚስቱ ተሽላ ሚስቱ እየደበቀች እሷ እሱ እንዳይባት እንዳይሰማባት ትንሽ ትንሽ ትልክላት ነበር ይባላል ባዲቱ ድንገት የሰው የሞተ ከሚሞት ጊዜ ሀብታም ለቅሶ ምን እንደሚደምቅ ታውቃላችሁ አገር ተገልብጦ መጣ ይውካካ ጀመር አልቃሽ ተከተረ ማሻአላ እያስረገዱ ያለቅሳል እዛ ዚያችን ይስኪን የሆነች እህቱ እዛ ለቅሶ መካከል ተገኘች ስጋ ስንት በሬ ታረደ ስጋ ታደረ ምን ተባለ ስጋ ሲሰጣት ምን አለ እሷ ግጥም ገጠመች እዛ ለቅሶ ማከል የሳላይ ሰጥ ስጋ በወርበል ከፊት ያለች የሳላይ ሰጥ ስጋ ሳላይ ስጋ የሚባል የስጋ ክፍል አለ እሷ ግን ባሽሙር በህይወቱ ሳለ ያልሰጠኝ ስጋ ማለቷ ነው ወንድሟ የሳላይ ስጋ ዘወር በል ከፊቴ ባሏ ሙቶባታል ላላቅ ሰዓት ላይቴ አለች እሷ ባሏ ስለሞተባት ለሷ ነው የማለቅ ሰው እንጂ ለሰው ይኸሪል እንዴ አይደለም አይሸው እቺን ግጥማቸው ስለጨምሩ አትፈልጋቸው የሳላይት ተስጋ ጎርበል ከፊቴ ባሏ ሙቶባታል ላላቅ ሰዓት ላይ ይቴ አለች አይት ይባላል የወንድም አይደል እና ለሷ ብዬ ነው እንጂ እኔ የምተባበረው ሰውየው ማያስለቅሰኝ ምናልባትም መሞቱ ጥሩ ነው ማለት ነው እና እንደዚህ እህትንም ያህል ነገር እንደዚህ ይቆርጣል ሰው ማለት ነው ለምን ስግብግ ከመሆኑ የተነሳ ስለዚህ አላህ Subhanahu Wa Ta'ala አረመኔዎችን ራስ ወዳዶችን ስግብግቦችን አይወድም የሰጣኋችሁ ስጡ ወኪሎች ናችሁ እና እናንተ ልትጨብጡ ጋፋችሁ የብዙ ምስኪን እድል ልታስቀምጡ አይደለም የሰጠው እንዲታከፋፍል ነው ነው የሚለው አላህ Subhanahu Wa Ta'ala وأهل الله يتعالى أصحاب النار هم فيها خالدون يمحق الله الربا ويربي الصدقات አላህ ሪባን በረካ ቢስ ያረጋዋል ለጊዜው ገንዘቡ የተከማቸ ቢመስለውም በሂደቱ ያው ነህት ነው የሚሆነው ይጠፋል በሆነ ባልሆነ ነገር ለኪሳራ ይጋለጣል في الدنيا والاخره والله لا يحب كل كفار اثيم አላህ Subhanahu Wa Ta'ala ከሃዲዎችንና ወንጀለኞችን አይወድም ይላል ከፋር የሚለው የካፊር ጀምዕ ነው ሲገተ ሙባለጋ ተጨምሮበት ማለት ነው እነዚህ ሰዎች የአላህን ጸጋ የታዩ ናቸው ሰጣቸው እንዳልሰጣቸው ሀልሚ መዚድ እንደ جہነም ጨምር ነው በሰጣቸው ቁጥር ጨምር በሰጣቸው ቁጥር ጨምር ስጡ ሲባሉ ግን የለም ስለዚህ እነዚህ የመጨረሻ የለየላቸው ካዲዎች ናቸው አለ ደግሞ የባሰባቸው ወንጀለኞች ናቸው እንዲህ አይነቶቹን አልወዳቸውም እኔ ካልወዳድኳቸው ደግሞ ጠላኋቸው ማለት ነው ከጠላኋቸው መዋደቂያቸው ይከፋል ይላል አላህ Subhanahu Wa Ta'ala እና በዚህ መልክ እንግዲህ አላህ የሰጣቸውን ወረታ የማይመልሱና ለወገን የማይራሩ ሰዎች የአላህ ጥላቶች መሆናቸውን አረጋግጦ ፊዱንያ ለአኺራ ማአል እንደሌላቸው ነው የገለጸው ማለት ነው እነለዲና አመኑ ይላል በንጽጽር አሁንም እንደገና ወደ ወዳጆቹ በመመለስ እነዚያ ያመኑትማ ወአሚሉ ሷሊሃት እምነታቸውን ደግሞ በመልካም ስራ ለማረጋገጥ መልካም ስራዎችን በየመስኩ በያጣጫው የሚገበዩና የሚያከማቹ የሆኑት ይላል ወአቃሙ ሶላት ተመልካም ስራ በዋነኝነት የሚጠቀሰው ሶላት ነውና በተለይም ሶላታቸውን ጊዜውን አክብረው ስርዓቱን አሟልተው አስተካክለውና አዘውትረው የሚቀጥሉ የሆኑት ይላል ወአተው ዘካት ግዴታ ምጽዋታቸውን ደግሞ በገንዘባቸው ውስጥ ያለችውን ህቁቅ አንድ ሳንቲም ሳትቀር በሚገባ አብጠርጥረው የሚያወጡና ለሚገባቸው የሚሰጡ እንዲህ አይነቶቹ ለሁም አጅሩም عند ربهم እንደቀድሙ እንደገና ለእንዲህ አይነቶቹ ደጎችና ሩሮዎች እጌታቸው ዘንዳ ተገቢ መንዳቸው አላቸው እና በዚህ መልክ የኔን ትእዛዝና ግዴታ እስከተወጡ ድረስ እኔ ደግሞ የነሱን ወረታ በሚገባ አዘጋጅቼ እጠብቃቸዋለሁኝ ይላል በመሆኑም ወላ ከውፉን አለይህም የሰሩት ስራ ዋጋቢ ይሆንብናል ብለው አያሰጋቸውም ወላሁም ያህዘኑን። ትተውት የሄዱት ንብረትና ቤተሰባቸውም ደግሞ ለአደጋ ይጋለጣል ብለውም አያዝኑም ከኋላም ላለው ለቤት ለንብረታቸው ለቤተሰባቸው ዋዲያቸውን የነኝ ወደፊትም ሲሄዱ ደግሞ ስንቃቸውን አዘጋጅቼ መቀበላቸውን የነኝ በማለት በሁሉም በማን ይሰጣል ማለት ነው ከነዛ አድርገንና እንግዲህ አላህ Subhanahu Wa Ta'ala ወዳጆቹን በአቋማቸው እያወደሰ ጥላቶቹንና ደግሞ ለወገን አረመኔ የሆኑትን ስግብግብ ራስ ወዳዶች በዱንያ በአኺራ እርኩሳን አድርጎ ያወገዛቸውና ለከባድ ቅጣት ያጫቸው መሆኑን ነው ያረጋገጠልን ማለት ነው ያ አዩሃ الذين آمنوا እናንተ አሁንም በእኔ በጌታችሁ ያመናችሁ እተቁላህ አምነናል እስካላችሁ ድረስ እምነት የመላስ ቋንቋ ብቻ አይደለችም ተግባር ትጠይቃለችና ያመናችሁበትን ጌታ አላህን ፍሩ በፍቃዱ ተመሩ ሐላሉን በሐላልነቱ ተጠቀሙ ሐራሙን በሐራምነቱ ተጠንቀቁ አምን ያለው ብሎ ዝም ብሎ እንደ መፈከር አይደለም እምነት በተግባር መተርጎም አለበት ያመነ ሰው አላህን ይፈራል ታዘዘው ቦታ አይጠፋም በከለከለው ቦታ ትርው አይልም አይገኝም ማለት ነው አሁን ግን ብዙ ጊዜ ሙእሚንን እያሉ ብዙ ሰዎች መጥፎ ቦታ ሐራም ቦታ ከሆነ ማሻአላ ግርግር ሲሉ ታገኛቸዋለህ ኸይር ነገር ላይ ግን ደብዛው የለም መስጊድ ላይ ሶፍ ላይ ስታየው የለም አንተ የተባለው ሰው ሁሉ ማለት ነው ይሄ አይደለም የኢማን መገለጫው ይላል ታላቁ ሸኻችን ሸህ መሐመድ ሳኒ ረሂመሁላህ በአንድ ወቅት አዲስ አበባ ላይ የወሎዬዎች ትልቅ እድር የሚባል ነበር ትልቅ እድር ይባላል ወሎዬ የተባለ ሁሉ እዛ እድር ውስጥ አለ ያ እድር ምንድነው ተግባሩ ሲባል በአመት አንድ ጊዜ ግን ያለው እንትን መውሊድ ደግሶ ማስጨፈር ነው ሌላ ምንም መሽሮ የለው ሰው ሲሞት ያው ለሞተበት መቀበሪያ ሳንቲም ይሰጣል ሁለተኛው ተግባሩ ትልቁ ድር በአመት አንድ ጊዜ ብዙ በሬዎች አርዶ የመውሊድ ማስጨፈር ነው እዛ ይጠራሉ ሀጂ ይሄዳሉ ሲሄዱ ወሎ ሀብታም ያን ያህል ያለ መኖሩን አያውቁም ነበረ ከተማ ውስጥ እና ብዙ ጊዜ እንደምታውቁት ፋቸውን የሚጠርባቸው የሚረዷቸው አላህ የወፈቃቸው ሌሎች ዜጎች ነበሩ እና በዛ አዲስ አበባ እኮ የሚበዛው እንግዲህ ድረሰ ታውቃላችሁ እነዛ አብዛኛዎቹ የሚጠቀሙት እነዛ ናቸው ቤት የገዙላቸው መኪና የገዙላቸው ሌሎቹ ግን አንተ የተባሉ ሀብታም በየግላቸው ሊገዙ የሚችሉ ሀብታም ነበሩ እነዛ ግን የሚታዩት በዛ መውሊድ ላይ ብቻ ነው ሱፋቸውን ለብሰው ከረበታቸውን ደቅነው ግር ግር ዘጥ ዘጥ ዘጥ እንዴት ያምርባችሁ እንደ አወል ሶፍ ለምን አናያችሁ ማለት መጀመሪያ እናንተ የእስላም መገለጫ መድረካችሁ ይሄ መውሊድ ነው እናንተም ይሄ ሁሉ ሰው አለ ወይ አሉ ሁሉ ሀብታም ይሄን ሁሉ አለ ወይ እንደዚህ ሲያምርባችሁ ምን አለ አወል ሶፍ አንዱን እንኳን ያያችሁ አላውቅም አሉ ስሜታቸው የትዝብታቸውን ቁጭ አርጓቸው አንድ ጊዜ ማለት ነው ይህ አይነት ነገር አይደለም ኢማን ማለት ስም አይደለም እስተቁላህ አላህን ፍሩ ማለት ምንድነው አላህ የከለከለ ቦታ ሙሚን ከሆንክ ለምን ትገኛለህ ለምን ሰካራሙ ጋር ትገኛለህ ለምን ባለ ስልጣን ጋር ትጨፍራለህ ለምን ጠጮች ጋር ትላለህ ምስኪን ላይ ግን ጅንስ ዘረጋ አታይ መስጂድ ላይ ሶፍ ላይ አትገኝም ምን ላይ ነው ሙእሚንነትህ ነው የሚለው አላህ Subhanahu Wa Ta'ala እና ተቁላህ አላህን ፍሩ ወደሩ ማበቂየ ሚነሪባ አላህን የመፍራቱ አንዱ ምልክት ምንድነው የሪባ ስራ የለመደ ሰው ሌላው ስራ ስራ ይመስለው ምክንያቱም ሪባ ባንክ ጊዜ ያልተጠበቀ በላይ ነው ይዞ የሚመጣው ማለት ነው አሱም ምን ያህል ነው ባንዲ ተነስቶ ነው ሰማይ የሚወጣው ሲወድቅም ደግሞ እንደዛው የማሐቁላሁ ሪባ ብሏልና ማለት ነው ስለዚህ ወዘሩ ማበቂ የሚነ ሪባ ከሪባ ገንዘብ ፍርፋሪ ካለ ተውባ ካደረጋችሁ በኋላ አትልከስከሱ ሪባ ጋር የተገናኘውን ሂሳብ በሙሉ አንቀራችሁ ትፉት ሙእሚን ከሆናችሁ ይላል አላህ Subhanahu Wa Ta'ala ማበቂ ማለት እንግዲህ ሂሳብ ይኖራል ማለት ነው እንግዲህ 100 ሺህ አንዱ ቦታ ላይ እንደ 200 ሺህ 1 ሚሊዮን ግማሽ ሚሊዮን ይኖራል በየቦታው ሪባ ሐራም ነው አላህ ጋር ጦርነት ነው ማለትን ሲሰማ በቃ ዛሬ ሳላውቅ ነው እንደዚህ የተጨማለኩት ከዛሬ በኋላ ግን ደውለ በየደንበኞች በቃ ካሁን በኋላ ሂሳብ የለብህም ትጨላለ የተረፈው በልስ ጎበዝ ከሆን ይችላል አላህ Subhanahu Wa Ta'ala የተረፈው ፍርፋሪውን እንኳን ተወው ዋናውን ገፋ ገፋ ወስደሃል እና ያችን የጥንጥብጣቢዋን እንኳን ለምን አትተውለትም ይላል አላህ Subhanahu Wa Ta'ala ኢን ኩንቱም ሙእሚኒን ተመልከቱ አማኞች ከሆናችሁ ኢማናችሁ በዚህ ይፈተናል የተወሰነ ገንዘብ በሐራም የሚወጣውን ገንዘብ ትቻለሁ ለማለት የማያስችል ከሆነ ኢማን ምኑ ላይ ነው ሙእሚን የሆንከው ይላል ስለዚህ ነው ነብዩ አለይሂ ሰላቱ ወሰለም በሐጀተል ወዳ ሪባን በጃሂልያ በጣም የደራ ነበር። እና ሪባ ካሁን በኋላ ተህተቀደመ ይሃዲህ ሪባ ስራ ዓለም الاسلام ውስጥ ካሁን በኋላ አንድ ነገር እንዳልሰማ የመጀመሪያው ኢልጋ ማረገው ውድቅ ማደርገው ያጎቴን የአባስን ሪባ ነው አሉ አባስ ታዋቂ ነጋዴ ነበሩ በጣም ሀብታም ነበሩ እና በሪባ ይሰሩ ነበር በጃሂልያ ጊዜ ተመስለማቸው በፊት ማለት ነው አሁን ያልተዘጋ ሂሳብ ነበረ ማአት በየክፍለ ሀገሩ እና ከዛሬ ጀምሮ የአባስን ሪባ ኢልጋ አድርጌያለሁኝ እስቲ ከዛሬ ጀምሮ አባት አበሯቸው አለ ልጆቹ አሉ ያውም በኋላ በሪባ ሂሳብ አንድ ሰው ብትጠይቁ እኔ የለሁበትም አሉ ውድቅ አድርጌዋለሁ خلاص በእኔ ኃላፊነት የአባስ ሪባ ሂሳብ ያለበት ሰው በሙሉ ነፃ ሆነሃል ብለው አወጁ ነብዩ አለይሂ ሰላቱ ወሰለም ማን ነው የሚናገረው እንደዚህ ነው ጎበዝ ማለት ማለት ነው ይህንን ግን የሪባ ገንዘብን እየሰበሰብክ እያግበሰበት ሙእሚን ነኝ ብትል ማን ነው የምታታልለው ነው የሚለው አላህ Subhanahu Wa Ta'ala هذا وصلى الله وسلم على النبي وإلى اللقاء والسلام عليكم ورحمة الله وبركاته